ረመዳን ሙባረክ የቁርአን ኖር የዚክር ዓለም ለሙእሚኖች ፍቅር ሰላም መጣህልን ታላቁ ወረ ሸያጢንን ልታባር የፈንኪም ሬዲዮ ድርጅት ለአድማጮቹና ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለተከበረው የረመዳን ወር አደረሳችሁ እያልን ረመዳኑ የተውበት፣ የምህረት፣ የኢባዳም፣ የፍቅርናም የአንድነት የሙስሊሞች ድል እንዲሆን ይመኛል። يا بركة يا رحمة يا عبادة يا صلاة يا توبة وعندنات يا حق جونات ይህ የረመዳንን ወር ምክንያት በማድረግ የሚቀርብላችሁ ልዩ የመዝናኛ ዝግጅት ነው።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 ለዚህም እንግዲህ ምክንያት የሆነው ትናንትና ምሽት ላይ መብራት ጠፍቶ ስለነበረ ዛሬ ነው እንግዲህ የመጣው እና ከተራዊ ሰዓት በኋላ ነው እንግዲህ ፕሮግራሞቹን ሰራርተን በእርግጥ ከዛ በፊት ትንሽ የተዘጋጁ ፕሮግራሞች ነበሩ። የሚቀሩልን ደግሞ ያው አሁን መብራት ከመጣ በኋላ ከሰላቱ ተራፊ በኋላ ተሰርቶ ነው እንግዲህ ኢንሻአላህ ባላ ፍቃድ የደረሳችሁ። ለማንኛውም የዛሬው ፕሮግራም ሰዓቱን ጠብቆ ባለመምጣቱ ወፍራም ወፍራም ይቅርታ እንጠይቃለን። ችግሩም እንደነገርኳችሁ የኤሌክትሪክ መቋረጥ ስለነበረ ነው። ኢንሻአላሁ ተዓላ በዛሬው የዕለተ እሁዱ ልዩ የረመዳን ዝግጅታችን እናንተን ያዝናናሉ እንዲሁም ያስተምራሉ ብለን ያሰብናቸውን ረመዳን ረመዳን የሚሸቱ ዝግጅቶችን እንግዲህ በአላህ ፍቃድ ወደ እናንተ የሚናደርስ ይሆናል። በቅድሚያ የሚቀርብልን ሸህሩ ረመዳን የተሰኘውና ስለ ጾም ትምህርቶች የምንማርበት በእስቷት አቡ ሀይደር ወይንም በእስቷት ሳዲቅ መሐመድ ተዘጋጅተው የሚቀርብልን ዝግጅት ነው። በዛሬው ፕሮግራሙ ኢንሻአላሁ ተዓላ በረመዳን ውስጥ መስራት ያለብን ኸይር ስራዎችን አንዳንዱን ኢንሻአላህ ያስታውሰናል ማለት ነው። ከዚህ በመቀጠል ደግሞ አንድ ልዩ የረመዳን እንግዳ አዘጋጅተንላቸዋል። ከእንግዳው ጋር ቆይታ የምናደርገው አዝናኝ ፕሮግራምም ኢንሻአላህ ይኖረናል። በመጨረሻ ደግሞ የሚቀርብልን የፈትዋ ፕሮግራም ነው። ሰሞኑን ከወደ አድማጮች እየተላኩ ከረመዳኑ ጋር በተያያዘ እንዲሁም ከጾሙ ጋር የተያያዙ በርካታ ጥያቄዎች ከወደ አድማጮች ተልከው ነበረ። እኛም እነዛን ጥያቄዎች ይዘን እንግዲህ ለኡስታዝ አህመድ አደም አቅርበን እሱም መልስ ሰጥቶበታል ማለት ነው። እንግዲህ ዛሬ አብረን የምንቆየው በነዚህ ፕሮግራም ነው። ከዛ ውጭ ደግሞ እኔም በየፕሮግራሞቹ ጣልቃ እየመጣው አንዳንድ መረጃዎችን የማካፍላችሁ ይሆናል። እስከ ፕሮግራሞቻችን ፍጻሜ ድረስ አብራችሁ እንቆዩ የሚለው አክብሮታዊ ግብዣችን ነው። አዑዙ ቢላሂ ሚነ ሸይጣን ረጂም فكذب وعصى ثم أدبر يسعى فحشر فنادى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يغشى أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها وأخرج ضحاها والأرض بعد ذلك دحاها الصلاة والسلام عليك صلى الله عليه وسلم يه يا رمضان ور مكتاب بمدرك يمي قرب الله ልዩ የመዝናኛ ዝግጅት ነው። ፋንኪም ሬዲዮ የመዝናኛና የእውቀት ገበታ ነው። ረመዳን ረመዳን ተመልሰን መተናል። ውድና የተከበራችሁ አድማጮቻችን እየተከታተላችሁ ያላችሁት ዘወትር እለተ እሁድ ከፈንክን ስቱዲዮ በቀጥታ የሚተላለፍላችሁን የአማርኛ የሬዲዮ ፕሮግራማችን ነው። ዝግጅቱ ደግሞ ልዩ የረመዳን ዝግጅት ነው። እንደምታውቁት እንግዲህ የረመዳኑ ወር ከገባ በኋላ መደበኛ ፕሮግራሞቻችንን ትተን በረመዳን ዙሪያ ብቻ የሚያጠነጥኑና ረመዳን ረመዳን የሚሸቱ ዝግጅቶችን ብቻ እያቀረብንላችሁ እንደሆነ ያው ታውቃላችሁ። ኢንሻአላሁ ተዓላ እንግዲህ ዛሬም እንደዛው ረመዳን ረመዳን የምሽቱ ዝግጅቶችን ይዘንላችሁ መተናል። ኢንሻአላህ እንግዲህ ዛሬ ፕሮግራማችን ሰዓቱን ጠብቆ ስላልመጣ ሰኞ እንግዲህ ሊገባ ነው። ፕሮግራሙ ግን ያው እሁድ ነው የሚቀርበው። ስለዚህ ሰኞ ቶሎ እንዳይገባ ፈጠን ፈጠን ለማድረግ ነው እንግዲህ ኢንሻአላህ ተዓላ የምንሞክረው። ወደ ዛሬው የመጀመሪያው ፕሮግራማችን ከማላፋችን በፊት እስቲ አንዳንድ መረጃዎችን ወደ እናንተ ላድረስ ሰሞኑን እንግዲህ በመላው ዓለም አነጋጋሪ የሆነ አንድ ክስተት ነበረ። እሱ ምንድነው? ሰይጣኖቹ ወይንም ጨካኞቹ የእስራኤል ስናይፐሮች ስናይፐር ማለት እንግዲህ አነጣጥሮ ተኳሾች ናቸው። ንጹሃን ፍልስጤማዊት እህታችንን በትናንትና ሁለት አነጣጥሮ እንግዲህ በመተኮስ ህይወቷ እንድታልፍ አድርጓል ማለት ነው። ይቺ ፍልስጤማዊት እህታችን ረዛን ነጃር ስትባል የ21 ዓመት እድሜና የአንድ ልጅ እናት ነች። በሙያዋ ደግሞ ነርስ ነች። ለመገደሏ ምክንያት የሆነው ደግሞ በእስራኤል ወታደሮች ለሚቆስሉት ፍልስጤማውያን 24 ሰዓት የህክምና አገልግሎት በመስጠቷ ነው። እንግዲህ ብዙ ጊዜ እንደሚታወቁት የእስራኤል ወታደሮች ወደ ገዛ በመምጣት በንጹሃን ላይ እንግዲህ ከህፃን ጀምሮ እስከ አረጋዊ ሳይሉ እስከ ወጣት ሳይሉ እስከ ሴት ሳይሉ በታንክ በጥይት እንግዲህ ሙስሊሙ ላይ ተጽዕኖ እያመጡና ሙስሊሙን ለማጥፋት ጥረት እያደረጉ እንደሆነ እናያለን። ታዲያ ከነዚህ መካከል እንግዲህ የቆሰሉ ይኖራሉ። ስለዚህ ይህች እህታችን እነዚህ የቆሰሉትን ወገኖቻችንን ሙስሊሞቻችንን ለመታደግ እንግዲህ የራሷን ጥረት ታደርጋለች። ቀንና ማታ ሙሉ እነዚህኑ ስታክም የህክምና እርዳታ ስትሰጣቸው ነው የምትውለው። በዚህ ታዲያ የእስራኤል ወታደሮች ስለተናደዱና ስለተቆጩ ምን ያደርጋሉ? ነው ንጹሐን ሴት ተደብቀው አነጣጥረው እንግዲህ በጥይት መተው ገለዋታል ማለት ነው። እሷም በዛን ሰዓት እንግዲህ በወደቀችበት ሰዓት ይሄ ነርሶች የሚለብሱት ነጭ ጓውን አለደል ነጭ ልብስ ያ ሁሉ እንግዲህ በደም ነው የተጨማለቀው እና ይህ በጣም አሳዛኝና በጣም ልብም የሚነካ ነገር ነው ኢንሻአላህ አላህ እንግዲህ ይህች እህታችንን ከጀነት ሰዎች እያደርጋት ነው የምንለው አላህ ደግሞ ሙስሊሞችን ባሉበት ቦታ ሁሉ ይጠብቃቸው ነው እንግዲህ የምንለው ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን አሁን በቀጥታ ወደ ዛሬው የመጀመሪያው ፕሮግራማችን እናመራለን። ይህ ፕሮግራማችን ሻህሩ ረመዳን የተሰኘውና በኡስታዝ አቡ ሀይደር እየተዘጋጀ ሲቀርብልን የነበረው የረመዳን እንዲሁም የጾም ትምህርቶች ነበሩ። በዛሬው የሻህሩ ረመዳን ፕሮግራማችን እንግዲህ በረመዳን ወር ውስጥ መሰራት ያለባቸው ቀዳሚ የሆኑ የኸይር ስራቶችን ሊያስታውሰን አሁን መስመር ላይ ይገኛል። አሁን በቀጥታ ወደ ፕሮግራሙ እናመራለን።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 አላህ የመልካም ነገሩን ተውፊቅ ሁሉ ይለግሰን። አቢ ሁረይራ ረዲየላሁ አንሁ ባስተላለፈው ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ይሉ ነበር? አታኩም ሸህሩ ረመዳን የረመዳን ወር መጣላችሁ ይሉ ነበር። ያበስሯቸው ነበር በረመዳን መምጣት ይሄ ረመዳን ማለት ሸህሩን ሙባረክ የተባረከ የሆነ ወር ነው ፈረደ አላሁ ዐዘ ወጀል ዐለይኩም ስያመህ የዚህን ወር ጾም አላህ በእናንተ ላይ ግዳጅ አድርጎታል ቱፍተሑ ፊህ አብዋቡ ሰማ የሰማይ ደጃፎች ይከፈቱበታል ወቱግለቁ ፊህ አብዋቡ ልጀሒም የጀሃነም እሳቶች ይከረቸሙበታል እንደዚሁም ደግሞ አመፀኛ ሰይጣናቶች ይታሰሩበታል ፊህ ለይለቱን ኸይሩን ሚን አልፍ ሸህር በዚህ በረመዳን ወር ውስጥ አንድ ሌሊት አለች። ይህች አንድ ሌሊት ከአንድ ሺህ ወራቶች ትበልጣለች። በውስጧ የሚሰራ መልካም ስራ አላህ ዘንድ ተቀባይነት ካለው በሌላ ጊዜ ከሚሰራው የአንድ ሺህ ወር መልካም ስራ ወይም 83 ዓመት በላይ ሰውየው ከሚያደርገው ኸይር ስራ በዚህች ሌሊት የተሰራ ኸይር ስራ አላህ ዘንድ በላጭነት አለው ነው። ስራው ተቀባይ እስከሆነ ድረስ መን ሑሪመ ኸይረሃ የዚህችን ሌሊት መልካም ነገር የተነፈገ ሰው ፈቀድ ሑሪመ በእርግጥም ከመልካም ነገር ሁሉ ተገለለ ተነፈገ ማለት ነው ኢማሙ አሕመድ በሙስነዳቸው ነሳኢ ደግሞ በሱነናቸው ላይ ዘግበውታል ሸይኹ አልባኒ ሰሒሁ ተርሂብ ወተርሂብ ላይ ሰሒህ መሆኑን ገልጸውታል ማለት ነው ስለዚህ ሁላችንም ልንጓጓ የሚገባው የዚህን የረመዳንን ኸይረ ነገር አላህ በተውፊቁ እንዲሰጠን በራህመቱ እንዲቀበለን ከወዲሁ ልንጓጓ ይገባል። ዱዓ ማድረግ አለብን። ረመዳንንም አድርሶን ደግሞ በሰላም በጤና በመልካም ነገር እሱ በሚወደው መልኩ ዒባዳችንን ልናሳልፍ ይገባል። ከወዲሁ ፕሮግራም ማውጣት አለብን። የፕሮግራም ሰው እንሆን። በኢንሻአላህ የታጠረ ይሁንና አላህ ፍቃዱ ከሆነና ለረመዳን በህይወት ካቆየን በእያንዳንዱ ቀንና ሌሊት ምን መስራት አለብን ብለን የግልም ይሁን የጋራ ፕሮግራም ከወዲሁ እንነድፋለን ማለት ነው። የግልም ይሁን የጋራ ፕሮግራም እንንደፍ። በራሳችን ፕሮግራም ማውጣት የማንችል ወይም ፕሮግራምን ማውጣት የማይመቸን ከሆነ የምትማሩባቸው ኡስታዞችን ንገሯቸው፣ ፕሮግራም አውጡልን በማለት ምን ምን ማድረግ እንዳለብን ሰዓታችንን አላህ በሚወደው ነገር በተወሰነ መልኩም ቢሆን እናሳልፍ ዘንድ እቅድ ሊኖረን ይገባል እና ለዛሬ አላህ ፍቃዱ ከሆነ አንድ ሶስት አራት የሚሆኑ መልካም ስራዎችን እናንተኑ ለማስታወስ ነው። ወዘኪር ፈኢነ ዚክራ ተንፈዑ ልሙእሚኒን። ሁሌም ማስታወስ ላመኑ ሰዎች ይጠቅማልና አዲስ የተለየ ነገር ሳይሆን ኸይር ስራው ለማስታወስ ነው። በዚህ ወር ውስጥ ምን ምንድን ነው ማድረግ የሚጠበቅብን? በተለይ ግንባር ቀደም የሆኑ ነገሮች ከነዚህ መካከል አንደኛው ምንድን ነው? አተውበቱ ወልኢስቲግፋር እስትግፋር ማብዛት አለብን። የኃጢአት ስርየትን ከጌታችን መጠየቅ አለብን። ተጸጽተን ወደ አላህ ዳግመኛ ወደ ኃጢአት ህይወት ላንመለስ ደግሞ ተውባ ማድረግ አለብን። እስከዛሬ ለፈጸምነው ኃጢአት እስትግፋር እናደርጋለን፣ ከጌታችን ምህረት እንጠይቃለን። ዳግመኛ ደግሞ አንመለስም በማለት ተውበት እናደርጋለን ማለት ነው። ስለዚህም በረመዳን ወር ከአሁኑም ጀምሮ ቢሆን ማለት ነው እስትግፋርና ተውበትን ልናበዛ ይገባናል። ይሄ አንደኛው ስራችን መሆን አለበት አላህ ለኛ ለባሮቹ ከዋለልን መልካም ውለታዎቹ መካከል አንዱና ዋነኛው ምንድነው የተውበት በርን እስከ ዕለተ ሞታችን ድረስ መክፈቱ አንድ ጊዜ ብቻ ስላጠፋን፣ አንድ ጊዜ ብቻ ሙኻለፋ ስለፈጸምን በሩን አልዘጋብንም፣ ቅጣቱንም አላወረደብንም። ገና ሳንሰራው ወደፊት የምንሰራውን ቀድሞ እያወቀ የሚሆኑ ነገሮችን ሁሉ ቀድሞ እያየ ምንም ሲከሰት ነጋሪ የማያስፈልገው ጌታ ሆኖ ሳለ በትዕግስት ግን አላህ ያልፈናል። በይቅር ባይነቱ ደግሞ ወደ እርሱ ከተመለስን ይምረናል። ተውበት እንድናደርግም ወደ እሱ በቁርአን በኩል በሚደርስብን አንዳንድ ሙሲባዎች፣ በዳዒዎች በኩል ያስታውሰናል። ይሄ አላህ ለባሮቹ ከዋለላቸው ውለታ አንዱና ትልቁ ምድራዊ ህግጋቶችን ስትመለከቱ ሙኻለፋ በምትፈጽሙ ሰዓት የህግ አካል እናንተን ከተመለከታችሁ ያለምንም አዘኔታና ርህራሄ ወዲያውኑ ሙኻለፋ ይጽፋል፣ ይቀጣችኋል። ወንጀልም ከሆነ በፖሊስ ቁጥጥር ስር ከዋላችሁ ወዲያው ትያዛላችሁ። በ24 ሰዓት ወይም በ48 ሰዓት ፍርድ ቤት ትቀርባላችሁ። ፋይል ወዲያው ነው የሚከፈተው። የጥፋተኝነት ብይን እንዲተላለፍባችሁ መታሰርም ከሆነ የገንዘብ ቅጣትም ከሆነ ሌላም ነገር እንዲበየን ማለት ነው። ጭራሽ እንደውም አሁን ምን ሆኗል ነገሩ ሁሉ ራዳር ሆነና በራዳር ነው ወዲያው አውፍታ የለም ምን የለም ከተፈቀደው ኪሎ ሜትር በላይ ስትነዳ ከተገኘ ራዳር ያነሳል ራዳሩን እንዳታየው sometimes ም ምን ይሆናል በድብቅ ይሆናል አንተን እንዲያነሳ ማለት ወዲያው message ይመጣልሃል መክፈል ብቻ ነው አላህ ግን ለባሮቹ ካለው ራህመት የተነሳ የተውበት በርን ከፈተልን ይሄ ለኛ ከዋለልን ውለታ አራህማንነቱን ከሚያሳየው አንዱ መገለጫው ነው ከአቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ እንደተላለፈው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ عن النبي صلى الله عليه وسلم إن الله تعالى يبسط يده بالليل ليتوب مسيء النهار በቀን ወንጀል ሲሰሩ ያመሹ ሰዎችን በሌሊት ተነስተው ያ ረቢ ጌታዬ አላህ ወይ ማረኝ ካሉት አላህ ሊምራቸው የራህመት እጁን በሌሊት ይዘረጋል። ወየብሱጡ የደሁ ቢነሃር ሊየቱበ ሙሲኡ ለይል ልክ እንደዛው በቀንም የራህመት እጁን ይዘረጋል። በሌሊት ወንጀል ሲሰሩ ያደሩ ሰዎችን ኃጢአት ውስጥ ተዘፍቀው ያደሩ በቀኑ ክፍለ ጊዜ ኃጢአተኛ መሆናቸው ተሰምቷቸው ማረን ያ ረቢ ጌታችን ሆይ ይቅር በለን ካሉት ሊምራቸው 24 ሰዓት ማለት ነው በአጭር ቋንቋ 24/7 የተውበት በሩን አላህ ይከፍተዋል ሐታ ተጥሉዐ ሸምሱ ሚን መግሪቢሃ ፀሐይ ከመጥለቂያዋ ከምዕራብ በኩል ብቅ እስክትል ድረስ እስክትወጣ ድረስ አላህ የራህመት በሩን የራህመት እጁን ለባሪያዎቹ እንደዘረጋ ነው ብለው አስተምረውናል በሌላ ዘገባ ድጋሚ ከኢብን ዑመር ረዲየላሁ ዐንሁማ እንደተላለፈው ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ إن الله عز وجل يقبل توبة العبد ما لم يغرغر الله يباروچون توبت الله يباروچون نسها ጣዕረ ሞት ውስጥ እስካልገቡ ድረስ ይቀበላል ገርገራ ውስጥ ካልገባን ነፍስ ውጪ ግቢ አይነት ጣዕረ ሞት ካልደረስን ከዛ በፊት ባለው ሰፊ ጊዜ አላህ የባሮቹን ተውበት ይቀበላል ስለዚህ ተውበት ልናበዛ ይገባል። በዚህ ወር ውስጥ ልንፈጽመው ከሚገባው ነገር አንዱ ተውበት ነው፣ ኢስቲግፋር ነው። ረመዳን መጥቶልን ኤግዚቢሽኑ ተከፍቶልን ኃጢአታችንን ማስማርና ይቅር ማስባል እየቻል ኢስቲግፋር ሳናደርግ ረመዳን ካመለጠን በእርግጥም ከአላህ ረህመት የተባረርን ሰዎች እንሆናለን። ይህንንም አቢ ሁረይራ ረዲየላሁ አንሁ ባስተላለፈው ሐዲስ ምንድን ነው ያለው አነ ረሱለላህ ሰለላሁ ዐለይሂ ወሰለም ሰዒደ ልሚንበር የአላህ መልእክተኛ ኹጥባ ወደሚያደርጉበት ሚንበር አንድ ጊዜ ወጡ አለ ፈቃለ ታዲያ ሲወጡ ምን እያሉ ነበር አሚን አሚን አሚን ሶስት ጊዜ አሚን እያሉ ነው ፈለማ ነዘለ ከሚንበር በወረዱ ጊዜ قيل يا رسول الله عليه الصلاة والسلام إنك حين صعدت المنبر قلت آمين آمين آمين አንቱ የአላህ መልእክተኛ ሆይ ወደ ሚንበር ሲወጡ ሶስት ጊዜ አሚን እያሉ ነበር የወጡት ምን እንደሆነ እርሶ ሊነግሩን ይችላሉ እንዴ በማለት ሰሃባዎች ጥያቄ ያቀረቡ ቃል እሳቸውም አሉ ኢነ ጅብሪል አለይህ ሰላም አታኒ መልአኩ ጅብሪል አለይህ ሰላም ወደ እኔ ዘንድ መጣና فقال እንዲህ አለ من أدرك شهر رمضان የረመዳንን ወር በህይወት አግኝቶ ፈለም ይغፈር ለሁ ኃጢአቱን ከጌታው ማስማር እየቻለ ኃጢአቱን ሳያስምር ፈማተ በዛው ከነ ኃጢአቱ የሞተ ሰው ፈደኸለ ናር እሳት ገባ ፈአብዓደሁ ላህ አላህም ከራሕመቱ አርቆታል አሚን በል አላህ ከራሕመቱ ያርቀው እኔም አሚን አልኩኝ ቁል አሚን ሲለኝ አሚን በል ሲለኝ ፈቁልቱ አሚን አል ረመዳንን የመሰለ ፉርሳ በጤናና በህይወት አግኝቶ ኃጢአቱን ሁሉ በጌታው ፊት ተናዞ ያ ረቢ ማረኝ በዱንያም በቀብርም በአኼራም አትቅጣኝ በሰፊው ረሕመትህ እዘንልኝ፣ በአፉውነትህ በይቅርታ እለፈኝ ማለት እየቻለ ኃጢአቱን ሳይናዘዝ ከጌታው ይቅርታን ሳይፈልግ ከነ ኃጢአቱ የሞተ እሳትን ቢገባ አላህ ከራህመቱ ያርቀው ተብሏል። ስለዚህ እስትግፋሩን ልንጠቀምበት ይገባል። በጌታችን ፊት ልንዋረድ ምንም ሊከብደን አይገባም። እርሱ ጌታችን ነው፣ እኛ ባሪያው ነን። በእርሱ ፊት መደፋት፣ በእርሱ ፊት መዋረድ ለኛ ክብር እንጂ ሌላ አይደለም ነው። ውርደት የሚባለው ሰው ለመሰል ቢጤው ሰው ሲያጎበድድ ነው። ሰው ለሰው ሲሰግድ ነው። ሰው ለሰው ለፍጡር ሲደፋ ነው። ለአላህ መደፋት ግን ምንድነው ክብር ነው። መን ተዋضع ሊላህ ረፈዐሁ ላህ እንዳሉት ለአላህ ብሎ ዝቅ ያለ የተናነሰ አላህ ደግሞ በክብር ከፍ ያደርገዋል ነው። ለዚህ ነው ወስጁድ ወቅተሪብ የተባለው። ለአላህ ስገድ፣ ተደፋ፣ ወደ ጌታህም በክብር ቅረብ ነው። አቅረቡ ማ የኩኑ ልዓብዱ ሚን ረቢህ ወሁወ ሳጂድ ይላሉ ረሱል ስ ሰለም አንድ የአላህ ባሪያ ወደ አላህ ቅርብ የሚሆነው ሱጁድ ላይ ሲሆን ነው ነው ወደ ታች ስንደፋ አላህ በክብር ደግሞ ወደ ላይ ከፍ ያደርገናል። ስለዚህ በጌታችን ፊት እያለቀስን አላህ ኃጢአትን ይምረን ዘንድ ንስሐ ልንገባ ተውበት ልናደርግ ይገባል። በዚህ ወር ውስጥ ተውበት ማድረግ ይገባናል። ረመዳን ሰላሳውም ቀን የራህመት ወር ነው። ሰላሳውም ቀን የመግፊራ ወር ነው። ሰላሳውም ቀን ዒትቁም ሚነናር ከእሳት ነፃ የመውጫ ቀን ነው የመጀመሪያው አስር ነው ራህመቱ መካከለኛው መግፊራ ነው የመጨረሻው ዒትቁም ሚነናር ነው አይባልም ሰላሳውም ራህመት ይወርድበታል ሰላሳውም ቀን መግፊራ አለ የኃጢአት ስርየት ሰላሳውም ቀን ዒትቁም ሚነናር ከእሳት ነፃ መባል اللهم اجعلنا من عتقائك من النار አላህ በቸርነቱ በራህመቱ ከእሳት ነፃ ካላቸው ባሮቹ ያደርገን ስለዚህ ተውበትና ኢስቲግፋርን ልናበዛ ይገባናል እናድርግ استغفار እናብዛ أستغفر الله العظيم الذي لا إله إلا هو الحي القيوم وأتوب إليه ይህንን በቀን ውስጥ ደጋግመን ብንለው አቅማችን ከቻለ መቶ ጊዜ ሺህ ጊዜስ ብንለው ረሱል ሰለላሁ ዐለይሂ ወሰለም ይህንን ኢስቲግፋር ያለ ሰው ይላሉ ይህንን ኢስቲግፋር ጌታውን የጠየቀ ሰው ከጦር ሜዳ ከጠላት ጋር ፊት ለፊት እንኳን ፍጥጫ በሆነበት ቦታ ላይ ሸሽቶ እንኳ ቢሄድ አላህ ኃጢአቱን ይቅር ይለዋል አሉ። አተወል የውመ ዘሕፍ ከጠላት ጋር ፊት ለፊት በምንጋጠምበት ጊዜ ጀርባ ሰጥቶ መሸሽ ምን አክበር ከባኢር አይከብዱ የከበደ ታላቅ ኃጢያት ነው። ይህንን ኢስቲግፋር ማድረግ ግን የዛን ያህል ኃጢያት የከበደ ነገር እንኳ ቢኖርብን አላህ ይምረናል በማለት ረሱል ሰለላሁ ዐለይሂ ወሰለም የኢስቲግፋሩን ታላቅነት ተናግረዋል ማለት ነው። አስተግፊሩላህ አልዓዚም አለዚ ላ ኢላ ሁወ አልሐዩ አልቀዩም ወአቱቡ ኢለይ አንደኛ አስተግፊሩላህ ስንል የኃጢአት ምህረትን እየጠየቅን ነው ማለት ነው። ኢስቲግፋር እያረግን ነው። ከዛ ተወሱል ደግሞ እያረግን ነው ወደ አላህ። በየትኛው ስሙ በየትኛው ባህሪው ነው ይቅርታ የምንጠይቀው? አስተግፊሩላህ አላህ ብለን አንደኛ ጥራን አልዓዚም ብለን እንደገና በታላቅነቱ አለዚ ላ ኢላሃ ኢላ ሁወ አልሐዩ አልቀዩም ስንል አልሐይ አልቀዩም በእነዚህ አራት መለኮታዊ ስሞችም አላህ ጋር ተወሱል እያደረግን ነው መቃረቢያን እየፈለግን ነው ላ ኢላሃ ኢላላህ ስንል ደግሞ ሸሃደተይንን እየመሰከርን ነው ስለዚህም አስተግፊሩላህ አልዓዚም አለዚ ላ ኢላሃ ኢላ ሁወ አልሐዩ አልቀዩም ወአቱቡ ኢለይህ استغفار النبزة الندقاقن ከረዘመብን مبن أستغفر الله وأتوب إليه አስተግፊሩላህ ወአቱቡ ኢለይህ አስተግፊሩላህ ወአቱቡ ኢለይህ ጌታዬ አላህ ሆይ የኃጢአት ምህረትን እጠይቅሃለሁ እኔም ወደ አንተ በመጸጸት ተመልሻለሁ ስለዚህም ተቀበለኝ ነው ማዕነው እስትግፋርና ተውበትን እናብዛ እስትግፋርና ተውበት በዚህ ዙሪያ የተነገሩ ብዙ የቁርአን አንቀጾች እንደዚሁም ደግሞ ብዙ ሀዲሶች አሉ ዋናው መልእክቱ ከገባን አንደኛ ይሄን ስራ በረመዳን እንስራ ረመዳን ረመዳን رمضان يا حبيب رمضان رمضان ليتك دوما قريب ሳናቀው ረመዳን ደረሰ። ይኸው ሳናቀው መውጣቱ አይቀርም። ከዚህ አንጻር በረመዳን በመልካም ስራዎች ላይ እንሳተፍ።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 لأجل مسمى ألا هو العزيز الغفور الغفار اللهم صل على محمد وآل محمد يا مسلمين صلوا عليه ሰለላሁ ዐለይሂ ወሰለም። ይህ የረመዳንን ወር ምክንያት በማድረግ የሚቀርብላችሁ ልዩ የመዝናኛ ዝግጅት ነው። ፋንኪም ሬዲዮ የመዝናኛና የእውቀት ገበታ ነው። የቁርአን ኖር የዚክር ዓለም ለሙእሚኖች ፍቅር ሰላም መጣህልን ታላቁ ወረሻጢን እንታባ አሁንም በድጋሚ ተመልሰን መተናል። ውድና የተከበራችሁ አድማጮቻችን እየተከታተላችሁ ያላችሁ ዘውትር ዕለተ ከፈንኪም ስቱዲዮ በቀጥታ የሚታለፍላችሁን የአማርኛ የሬዲዮ ፕሮግራማችን ነው። ቀደም ካለው የእስቷት አቡ ሀይደር ፕሮግራማችን ብዙ ነገር እንዳወቃችሁ ተስፋ እናደርጋለን። እሷት አቡ ሀይደርን አላህ ረጅም እድሜ ሙሉ ጤና ይስጠው እንላለን። ማቂያ የሌለው ዕልም ይጨምርለት እንላለን። ከዛ ውጭ እንግዲህ ባለበት ቦታ ሁሉ ይጠብቀው። እስቲ አንዳንድ መረጃዎችን ወደ እናንተ ላድርስ። ሌላው መረጃችን ደግሞ የዴንማርክ መንግስት በትራንትና ዕለት ማንኛውም ሙስሊም ሴቶች ከኒቃብ ጀምሮ እስከ ሂጃብ ድረስ ማለት ነው እንዳይለብሱ ትእዛዝ አስተላልፏል ማለት ነው ፍርድ ቤቱ። ስለዚህ በአሁኑ ሰዓት እንግዲህ በዴንማርክ ማንኛውም የሙስሊም ሴት ይህን ሂጃብ ብትለብስ በሀገሪቱ ህገ ደንብ መሰረት የራሱ የሆነ ቅጣት እንደተዘጋጀ እንግዲህ መረጃዎች እየወጡ ነው። ስለዚህ ዴንማርክ አካባቢ ያሉት እህቶቻችን እንግዲህ ለዚህ ችግር ሊጋፈጡ ነው። መልበስ አለባቸው ወይንስ መልበስ የለባቸውም የሚለውን እንግዲህ ኢንሻአላህ ፈትዋውን ዑለማዎቻችንን እንጠይቃለን። ምናልባት ከአቅም በላይ ከሆነ አንዳንድ የሚተውበት ጊዜ ይኖራል። ያለው አማራጭ ግን ሀገሪቱን ለቆ ብቻ መውጣት ይመስለኛል ኢንሻአላህ ተዓላ። ይሄ እንግዲህ የኔ ፈትዋ ነው። ምናልባት ዑለማዎችን ወደፊት እንጠይቀዋለን ይህን ጥያቄ ምን ማድረግ አለባቸው ዴንማርክ አካባቢ ያሉት እህቶች ምን ማድረግ አለባቸው? ምክንያቱም የሀገሪቱ መንግስት ካሁን በኋላ ሂጃብም ሆነ ኒቃብ የለበስኩ ሴቶችን በአጠቃላይ ቅጣት ስላዘጋጅላቸው ይህን ቅጣት መጋፋት አለባቸው ወይንስ ሀገር ለቆ መሄድ አለባቸው? ምን ማድረግ አለባቸው? የሚለው ኢንሻአላሁ ተዓላ ዑለማዎቻችንን እንጠይቃቸዋለን ማለት ነው። ነገር ግን ያው በአሁኑ ሰዓት ዴንማርክ ይህንን እቀባ አሳልፋለች ማለት ነው። ስለዚህ እንግዲህ አላህ ሁልጊዜ መቼስ ካፊሮች ለኛ አይተኙም። ዘወትር ሙስሊሞችን የሚያስቸግሩበት ሙስሊሞችን የሚያጠፉበትና ሙስሊሞችን ሁልጊዜ ለማሸነፍ ጥረት ሲያደርጉ ነው ያለን በተለያዩ ነገሮች ማለት ነው። እና ይህን እንግዲህ እንደ ችግር ተቀብለን ሙስሊሞች ማድረግ ያለብን ነገር ሁላችንም እናደርጋለን ብዬ ተስፋ አደርጋለሁ ኢንሻአላሁ ተዓላ። እንደሚታወቀው እንግዲህ አሁን የረመዳን ወሩም እየተጠናቀቀ ነው ማለት እንችላለን ኢንሻአላሁ ተዓላ አጋማሹን ጨርሰናል። ስለዚህ እኛ ሙስሊሞች ይሄ ወር ወሳኝ ነው። ይሄ ወር በጣም አስፈላጊ ነው። ይሄ ወር በጣም ትልቅ ኸይር ስራዎችን እንድንሰራበት በዒባዳም በርትተን እንድንጠጋ የሚፈልግበት ወር ነውና እነዚህ ቀናቶች ሳያመጡል እንግዲህ አሁንም መጠቀም ነው። አሁንም እንግዲህ አልመሸም፣ ጊዜ አለን። ምናልባት ከአሁን ቀደም ሳንጠቀምበት የቀረን እህት ወንድሞች ካለን ከኔ ጨምሮ ማለት ነው። አሁን የቀሩትን ጥቂት ቀናቶች መትጋትና መጠቀም አለብን ብዬ ተስፋ አደርጋለሁ። ውድና የተከበራችሁ አድማጮቻችን አሁንም ወደ ዛሬው ሁለተኛው ፕሮግራማችን እናምራለን። እንግዲህ አሁን ይዤላችሁ የመጣሁት ልዩ የረመዳን እንግዳ ነው። ረመዳኑን ምክንያት በማድረግ ከባህር ማዶ አንድ እንግዳ ይዤልን መጥቻለሁ። እንግዳችን ማን ነው? ከየት ነው ለሚለው ነገር ከፕሮግራሙ የምንረዳ ይሆናል። አሁንም በቀጥታ ወደ ፕሮግራሙ እናመራለን። አሁንም አብራችሁን ቆዩ። ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን አሁንም ልዩ የረመዳን እንግዳ ይዤ ተመልሼ በድጋሚ የመጥቻለሁ ኢንሻአላህ በዛሬ ሁለት እንግዲህ አንድ ልዩ የሆነ የረመዳን እንግዳ ጋብዘናል። ለማንኛውም እንግዳችን የራሱን ስም፣ የተውልድ ቦታውን እንዲሁም በአሁኑ ሰዓት ያለበትን ቦታ በማስተዋወቅ ቆይታችንን እንጀምራለን። ሰላም አለይኩም ወራህመቱላህ ወበረካቱሁ። የፈንኪም ሬዲዮ አዘጋጆች ስሜ በሺር ሙሐመድ አብዱላህ ይባላል። ኢትዮጵያ አገሬ ደቡብ ክልል ሲዳማ ዞን ይርጋ አለም ዜሮ ሁለት ቀበሌ ነው ተወልጄ ያደግኩት የተማርኩት፣ ሁሉንም ነገር ስራ የሚያስኩት እዛ ነው ማለት ነው። አሁን ደግሞ ያለሁት አሜሪካ ቴክሳስ ግዛት ሁስተን ከተማ ውስጥ ነው የምኖረው። ጀዛኩሙላሁ ኸይረን ብለናል። ወንድማችን በሺር መሐመድ በቅድሚያ እንኳን ለ1439ኛው የረመዳን ወር በሰላም አደረሰ። ወንድም አብዲ ሸሪፍ እንኳን ሁላችንንም 439 1439 ኛው ሂጅራ ረመዳን ጾም አደረሰን። ለሁላችንም መልካም የጾም ጊዜ ያድርግልን እላለሁ። ሀይ جزاكم الله خيرا። እስቲ አሜሪካ የት አካባቢ ነው ያለኸው? እዛ አካባቢ ያለው ህዝብስ እንዴት ነው? ረመዳኑንስ እንዴት ነው እያከበረ ያለው? አሜሪካ እንግዲህ ሰፊ ሀገር ነው። እኔ ያለሁት ቴክሳስ ግዛት ነው። ሁስተን የሚባል ከተማ ነው። ትልቅ ከተማ ነው። ወደ almost አምስት ሚሊዮን ህዝብ አካባቢ የሚኖርበት ከተማ ነው። ከአሜሪካ አራተኛው ከተማ ነው፣ ሲቲ ነው እና ሙስሊሞችም ማሻላ? በትንሹ ወደ 250 ሺህ ምናምን ሙስሊም ይኖራል እዚህ ውስተን ውስጥ። አብዛኛው እንግዲህ ከየሀገሩ የመጣ ፓኪስታኖች፣ አረቦች፣ ህንዶች፣ አበሻዎች፣ ናይጄሪያዎች፣ ሶማሌዎች ከየሀገሩ ከዓለም የተሰበሰበ ህዝብ የሚኖርበት ቦታ ነው ማለት ነው። አሜሪካ ያው የዓለም አገር ናት ይባላል። ዓለምን ነው የምትመስለው እና የረመዳኑን ወር እንግዲህ ያለው ሙስሊም በጥሩ ሁኔታ እየጾመ ነው ማለት በረመዳን ውስጥ የሚደረገውን ማንኛውንም ኢባዳ ተራዊ በመስገድ በመስጊድ ተሰብስቦ አንድ ላይ በማፍጠር በየአካባቢው እየተጠራሩ አብሮ በማፍጠር እና ሰደቃ በመሰደቅ ሰውን በማስፈጠር በመሳሰለ ሁኔታ እያሳለፍ ነው ነው ማለት ነው እና ያው ከሌላው አካባቢ ከሚደረገው ያው ተመሳሳይ ነው አንድ አይነት ነው ቦታው ቢላይ እንጂ የሙስሊም ያው ባህሉ ነው ያው አንድ አይነት ነው እና እንደዛው እንደ ማንኛውም ሙስሊም እኛም በአካባቢያችን በዚህ መልኩ እያሳለፍን ነው ማለት ነው። አይ ወንድማችን በሽር ጀዛኩም ላሁ ኸይረን። እስቲ እዛ አካባቢ ምን አይነት ምግቦች ይሰራሉ? ለረመዳኑ በተለየ መልኩ የሚሰራ ነገር ካለ እስቲ ኢንሻአላህ ለአድማጮቻችን ግለጽላቸው። ያ በረመዳን ወር እንግዲህ ያው አምቦሳ ይሰራል፣ ብስኩት ምናምን ይሰራል። ያው ከአትክልት ከምናምን የሚዘጋጅ ሾርባ አለ። እንግዲህ ያው የተለያየ ባህል ያላቸው ህዝቦች ናቸው እዚህ ያሉት ፓኪስታኖች፣ ህንዶች፣ ኢትዮጵያውያን፣ ሌሎችም ሌሎችም ሁሉም እንደየባህሉ ያዘጋጃል። እንግዲህ በእያንዳንዱ ቤት ምን እንደሚዘጋጅ ሊገልጽልህ ያስቸግረኛል። ነገር ግን በመስጊድ ደረጃ በሚደረገው ፍጡር ላይ የሚቀርበው ያው ሩዝ ነው በብዛት በተለያየ መልኩ ሩዝ ይዘጋጃል። ከዶሮ የሚዘጋጅ ችክን ከሱ የሚዘጋጅ አለ እና አትክልት በብዛት ይቀርባል እና ይሄ ነው። በኢትዮጵያውያን በኩል ግን ያው እንደ ሀገራችን ሾርባውም አሳምቡሳውም ሁሉም ነገር ይዘጋጃል በየቤቱ ማለት ነው እና ማውቀው ይሄንን ነው። በዚህ በመስጊድ የሚዘጋጁትን ፍጥሮች ስፖንሰር የሚያደርገው ወይንም ያንን ፈንድ ወይንም ያንን በጀት የሚመድበው አካል ማን ነው? የድርጅት ነው ወይስ ግለሰቦች ናቸው ይሄን ነገር የሚሰሩት? እኛ ጋር እንግዲህ ረመዳን ሊገባ አስራ አምስት ቀን ወይም ሶስት ሳምንት ምናምን ወይም ወር ሲቀር አናውንስ ይደረጋል እና ሰላሳ የጾም ቀን በሰዎች ይከፋፈላል። እኔ አንድ ቀን ችላለሁ፣ እኔ ሁለት ቀን ችላለሁ። እንደ ችሎታው ሁሉም ይነይታል ማለት ነው። በአንድ ቀን ለምሳሌ እኔ አሁን ባለሁበት አካባቢ በእኔ አቅራቢያ ያለው መስጊድ አንድ ሺ ዘጠኝ መቶ ብር ነው ወጪ የሚደረገው ለፍጣር ማለት ነው እና ወደ ከአራት መቶ እስከ አምስት መቶ ሰው ነው የሚያፈጥረው በአንድ ምሽት ማለት ነው እና ይሄ ካልኩሌት ተደርጎ ተሰልቶ ለሰዎች ይከፋፈላል። አቅም ያለው አንድም ቀን ሁለትም ቀን በራሱ ይችላሉ ብሎ ይመዘገባል። ከዛ ገንዘቡን ገቢ ያደርጋል ማለት ነው። እና ሌሎች ደግሞ በቡድን ለሁለት ለሶስት ሆኖ ያንን የአንዱን ቀን ኢፍጣር የሚሸፍነውን ወጪ በጋራ ያዋጣሉ። በዛ መልኩ የወሩ ተደልድሎ ያልቃል። ከዛ ሬስቶራንቶች አሉ፣ ለነሱ ኮንትራት ይሰጣል። እንዲዘጋጅ የሚፈለገው ምግብ ይታወቃል። ከሩዝ ከቺክን እዚህ ብራኒ ምናምን የሚሉት አለ እንዶች ቅመማ ቅመም ምናምን ይገባበታል። ከዛ ደግሞ ሀባብ ለማፍጠሪያ ፍራፍሬ ይቀርባል። ውሃ፣ ሻይ መሳሰለ ነገር ይኖራል ማለት ነው እና ስለዚህ በአካባቢው ያለው ሰው ሙሳፊሩም ሆነ በመስጊዱ አቅራቢያ ያለው ሰው አብዛኛው መስጊድ ነው የሚያፈጥረው። ሌላው እንግዲህ በተለያየ ምክንያት ቤት የሚያፈጥርም ሊኖር ይችላል። በአብዛኛው በዚህ በሁስተን ዙሪያ ያሉ መስጊዶች በዛ መልኩ ነው። እኛ ደግሞ አበሾቹ ሳልነግር የረሳሁት community አለን። የአበሻ እስላም community አለን እና በተለይ ቅዳሜ ቅዳሜ እዛ center አለን። ቤት ገዝተን መስጊድ የተዘጋጀ አለ። እዛ እየተሰበሰብን ቅዳሜ ቅዳሜ ሁሉም ሰው እረፍት ስለሚኖረው እዛ እናፈጥራለን በየሳምንቱ ኢድ ሲኖር በዓል ሲኖር እዛ እንሰበሰባለን። በተረፈ በየአካባቢያችን በሚገኘው መስጊድ እንሳተፋለን ማለት ነው። ይህን ይመስላል። አየ ጀዛኩም ላኸርን። እስቲ አሁን ደግሞ እዛ አሜሪካ አካባቢ በተለይ ሀውስትን አካባቢ ያሉት በስደት ላይ ያሉት ወንድሞቻችን የረመዳን ወር እንዴት ነው የሚያሳልፉት? እሺ እንግዲህ በስደት ላይ ያሉ ሰዎች ጾም እንዴት ያሳልፋሉ ላልከው እንደ ስራው ጸባይ ነው። ማታ የሚሰራ አለ፣ ቀን የሚሰራ አለ እና የስራው ጸባይ በሌሊት የሚያሰራ ከሆነ ያው ባለበት አካባቢ በስራው አካባቢ ምግብ ይዞ ሄድና እዛው ያፈጥራል፣ እዛው ይሰግዳል፣ እዛው ይሰራል ማለት ነው። በእረፍት ቀኑ ደግሞ ያው ከህብረተሰቡ ጋር መስጊድ አካባቢ ተረዊ በመስገድ እዛው በማፍጠር ወይንም ከቤተሰቡ ጋር ያሳልፋል ማለት ነው። ያው የስደት ኑሮ እንደዚህ ነው የሚመስለው። ሌላ የተለየ ነገር የለውም። እንደ ስራው ጠባይ ነው ማለት ነው። ስራው ቀን የሚሰራ ከሆነ ያው ማታ ቤት ስለሚገኝ ችግር የለውም። ማታ የሚሰራ ከሆነ ያው በሚሰራበት አካባቢ ነው የሚያፈጥረው። በዛ መልኩ ነው። እንደሚታወቀው እንግዲህ የረመዳን ወር በተለያየ አካባቢ ያሉት ሰዎች የሚጾሙት የሰዓት ርዝመት ይለያያል። እዛ አሜሪካ አካባቢ በተለይ ደግሞ ወደ ዋሽንግተን አካባቢ ወደ 19 ሰዓት እንደሚጾም ነው እንግዲህ ያለን መረጃ የሚያሳየው። እዛ ሀውስትን አካባቢ እናንተ ጋስ ምን ታህል ሰዓት ነው የምትጾሙት? እሺ ሰዓትን በተመለከተ እንግዲህ አሜሪካ በስድስት ዞን ትከፋፈላለች እና እንደ እንደ ቦታው ሰዓቱም ይለያያል ማለት ነው። በእኛ አካባቢ በቴክሳስ ውስጥ በሁስተን እኔ ባለሁበት 15 ሰዓት ከ20 ደቂቃ ምናምን አካባቢ ነው የምንጾመው። ትንሽ የተወሰነ ርቀት ደግሞ ስትሄድ ደቂቃዎች እየጨመሩ ይሄዳሉ ማለት ነው። እና እኛ ግን 15 ሰዓት ከ20 ደቂቃ እንደዚህ አካባቢ ነው የምንጾመው። አይ ጀዛኩሙላሁ ኸይረን ለሰጠህን መረጃ። እስቲ አሁን ደግሞ ወደ ሀገር ቤት ልመልስህና በሀገር ቤት ቆይታ ጊዜ የረመዳን ወር እናንተ አካባቢ እንዴት ነበር ሲከበር የነበረውና እንዴት ነበር ታሳልፉት የነበረው? እሺ ሀገር ቤትን በተመለከተ እኔ እንግዲህ በነገራችን ላይ መምህር ነበርኩኝ ኢትዮጵያ ባለው ጊዜ እና የተለያየ ቦታ በተለያየ ክፍለ ሀገር ተዘዋብሬ ያለው በብዛት ሲዳማ የተወለድኩበት አካባቢ እና ወደ አርሲ አካባቢ ሰርቻለሁ እና ባህሉ እንግዲህ ያው ብዙ ልዩነት የለውም፣ ተመሳሳይ ነው። ግን ረመዳን ሲመጣ ሰው በነሻጣ ይዘጋጃል። ቤቱን ሁሉን ነገር ያጸዳል፣ ያስተካክላል። ለሾርባ የሚሆን እህል ይዘጋጃል፣ ለሳምቡሳ ለምናምን እና ያው ብስኩት፣ አሳምቡሳ፣ ሾርባ ይዘጋጃል። በጾም ጊዜ መስጊድ ይኬዳል። መስጊድ ተሰግዶ ተረዊ ይመለሱና ቤት ያፈጥራሉ። ማለት ጎረቤት ተጠራርቶ ነው። ትልቅ ሰው ካለ ትልቅ ሰው ቤት ይሰባሰቡና እዛ ያፈጥራሉ። ከዛ በኋላ ደግሞ ወደ መስጊድ ሄዶ ተረዊ መስገድ አለ። ከተረዊ በኋላ ደግሞ ወደ ቤት ተመልሶ ትንሽ ነገር ቀማምሶ ያው ለአቦሮ እስከ ማለት አፍጥር የጠዋቱ ስሁር እስከሚደርስ እረፍት ይደረጋል እና በዛ መልኩ ነው እና ብዙ ልዩነት የለውም። እንግዲህ ሰው ደስተኛ ነው። ረመዳን ሲመጣ አፉ መባባል አለ፣ ፍቅር አለ እና መተዛዘን አለ። እኔ ቤት ዛሬ፣ እኔ ቤት ነገ፣ እኔ ቤት እየተባለ በፉክክር ዝግጅት አለ። ሴቶቹ እንግዲህ እንደዛ ያዘጋጃሉ እና በጣም ደስ ይላል። ረመዳን ፍቅር አለው። አይ የዛኩሙላሁ ኸይር ወንድማችን በሽር መሐመድ እንግዲህ ሀገር ቤትም ረመዳንን አሳልፈሃል። አሁንም በስደት ላይ ሆነ አሜሪካ እያሳለፍክ ነው። መቼስ እንግዲህ በሁለቱ ሀገሮች መካከል ከሸሪያ ውጪ የራሳቸው ባህልና ወግ ይኖራቸዋል። ምናልባት በሁለቱም ሀገሮች መካከል ረመዳንን በሚያሳልፉበት ጊዜ የተለየ አይነት ባህል ወይንም የአኗኗር ዘይቤ አይተህ ከሆነ እስቲ ብትገልጽልን እሺ እንግዲህ በአሜሪካ ያለው የአጻጻም ሁኔታና በኢትዮጵያ ያለው ልዩነቱ ንገረኝ ላልከው እኔ ብዙ የጎላ ልዩነት አይታየኝም። ማለት ያው የሙስሊም ባህል ያው ተመሳሳይ ነው እና አገር ቤት ያለው የምግብ አይነት እዚህም አለ። አዘገጃጀቱም ተመሳሳይ ነው። ልዩነቱ ግን ያው በአንድ ቋንቋ የመናገር ሁኔታ ፍቅሩ፣ በጎረቤት መጠራራቱ የመሳሰለው የበለጠ ደስ የሚለው አገር ቤት ነው። እዚህ እንግዲህ ዥንጉርጉር ነው። የተለያየ ናይጄሪያ አለ፣ ሶማሊያ አለ፣ ፓኪስታን አለ፣ ህንድ አለ፣ አበሻ አለ። ሰው ተደበላልቆ ነው የሚኖረው። አበሻ ተመራርጦ በአንድ ቦታ አይኖርም፣ ተቀላቅሎ ነው የሚኖረው። ስለዚህ ሁሉም እንደየ ባህሉ እንደየ ራሱ ቋንቋ ይሳሳባል ማለት ነው በሰፈር ደረጃ ከሆነ በመስጊድ ከሆነ ያው ሁሉም አንድ ነው፣ አንድ ላይ ነው የሚያፈጥረው፣ አንድ ላይ ነው የሚሰግደው፣ አንድ ላይ ነው ሁሉንም ነገር የሚያደርገው። በሰፈር ደረጃ በቤት ደረጃ ከሆነ ግን ያው ናይጄሪያው ናይጄሪያውን ነው የሚጠራው፣ ህንዱም ህንዱን ነው የሚጠራው። ምክንያቱም ቋንቋቸውም፣ ባህላቸውም፣ የመጋገብ ስልታቸውም አንድ አይነት ስለሆነ ማለት ነው። አበሻውም ያው አበሻውን ነው የሚፈልገው። አገር ቤት ከሆነ ግን አንድ አይነት ነው። አበሻ እንግዲህ ጉራጌም ሆነ ኦሮሞም ሆነ አማራም ሆነ ምንም ሆነ ያው ልዩነት የለውም ማለት ነው። በእስላም የሚገናኝ ከሆነ ይፈላ ያው አንድ ሰፈር ያለ ሰው አንድ ላይ ነው እየተጠራራ ተራ በተራ በሽሚያ እየተጠራራ አብሮ የሚያፈጥረው ማለት ነው እና ፍቅሩ ይበልጥ ያለው ደስ የሚለው አገር ቤት ነው። አየ ጀዛኩም ላኸይር። እስቲ አሁን ደግሞ መቼስ ገጠመኞች አይጠፉም እንኳን ከሀገር ወጥቶ አይደለም ሀገር ውስጥ ራሱ ቢሆኑ ብዙ ገጠመኞች ይከሰታሉ። እነዚህ ገጠመኞች ደግሞ የሚያስቁም፣ የሚያዝናኑም፣ የሚያሳዝኑም ሊሆኑ ይችላሉ። እስቲ ገጠመኞች አሉ ካልህ ደግሞ አንዱን ጀባ በለን። እሺ ገጠመኝ ላልከው እኔ እንግዲህ ብዙ ገጠመኞች ይኖራሉ፣ ግን አንድ የማረሳው ገጠመኝ እዚህ ሀገር መጥቼ ገና ስራ ሲጀምር መጀመሪያ የምኖረው ከስፖንሰር ቤት ነው የምኖረው እና ወደ ስራ ቦታ ሲሄድ 25 ቁጥር አውቶቡስ ናት። ልክ ከቤቱ ወጥቼ መንገድ ተሻግሬ ነው የምሳፈራው። ስራ ቦታ ታደርሰኛለች፣ ወደ ቤቴ ትመልሰኛለች። በቃ በአንድ አውቶቡስ ነው የምሄደው። ከተወሰነ ጊዜ በኋላ ግን ከስፖንሰሬ ተለይቼ ደባል ፈልጌ ገባው ማለት ነው። ደባል ሲፈልግ አድራሻ ተቀየረ። አውቶቡሴም ቁጥሯ 25 መሆኗ ቀርቶ 82 የምትባል አውቶቡስ ነው የሚይዘው እና አንድ ጊዜ አጋጣሚ ስራ ደብል እንድሰራ ተደረኩኝ። ቀን ስሰራውዬ ማታም እስከ እኩለ ሌሊት ምናምን እንድሰራ ታዘዝኩኝ ማለት ነው። እና እንግዲህ ያው ያለቃን ትዕዛዝ መቀበል ግዴታ ነው። እሺ ብዬ ስሰራ ቆይቼ ከሌሊቱ ስድስት ሰዓት አካባቢ ጨርሼ አውቶቡስ ወዳለበት ሄድኩኝ። ወደ አውቶቡስ ሲሄድ አገኘሁ 82 ቁጥሬ ማለት ነው። እሷን ተሳፍሬ እኔ እንግዲህ ወደ ቤቴ ያው እንደተለመደው ይዛኝ ትሄዳለች ብዬ ነው እና ዝም ብዬ ሲሄድ መንገዱን ቀይራ ትሄዳለች አውቶቡስ። እንዴ ምንድነው? ወዴት ነው የሚወስዱኝ? ሰው ይወርዳል ይወርዳል ይወርዳል፣ በየፌርማታው እየወረደ ሚሳፈር የለም የሚወርድ ነው። ለካ አውቶቡስ ለሁለት ሰዓት እረፍት ያደርጋል ማለት ከሌሊቱ 8 ሰዓት እስከ 10 ሰዓት እዚህ 2 ኤኤም 4 ኤኤም የሚባል እና ለሁለት ሰዓት ይቆማል እና ሰውየው ወደ ገራጅ አውቶቡሱን ለማስገባት እየሄደ ነው። እኔና ሾፌሩ ብቻ ቀረን፣ ተፋጠጥን። ወዴት ነው የምትሄደው አለ። እኔ አንተ ወዴት ነው የምትወስደኝ? እኔ እኮ ወደዚህ አድራሻ አይደለም አድራሻ ምናምን ስለው አሁን እኮ እኔ ወደ ጋራጅ እየሄድኩ ነው እና ወደ መደበኛ ቦታ አይደለም የምሄደው። ለዚህ ነው አቅጣጫው የተቀየረብህ። አሁን እኔ በቃ አውቶቡሱን ማስገባት አለብኝ፣ ስለዚህ መውረድ አለብህ አለ። እንዴ እንዴት ወርዳለሁ? እኔ ወዴት ልሄድ ነው የምወርደው? አልወርድም ምናምን ስለው አይ እንግዲህ ከአውቶቡሱ ጋራ ጋራጅ ትገባ እንደሆን ነው እንጂ እኔ ከአሁን በኋላ አሁን ስራ የሚቆምበት ሰዓት ነው። ስለዚህ ምንም ልረዳ አልችልም፣ መውረድ አለብህ አለ። በቃ መጨቃጨቅ አልፈለኩም። እንደ ደንቡ ቢሆን ወደ ቦታው ይመልሰኝ ነበር። መጀመሪያ ወደ ተሳፈርኩበት ቦታ ይመልሰኝ ነበር፣ ግን ስራውን የሚያቆምበት ሰዓት ስለሆነ ላስገድደው አልችልም እና ወረድኩኝ። ዝም ብዬ ወርጄ አሁን ስልክ ወደ ጓደኛዬ መኪና አለው ወደሱ እንዳልደውል ስልኬን ቤት ቻርጅ እንዳረኩ እዛው ረስቼ ነው የሄድኩት። ስልኬ የለም። ጓደኛዬ እኔ ጋር እንዳይደውል ስልኩ ያለው ቤት ነው። በቃ አውቶቡስ ከሁለት ሰዓት በኋላ ነው ስራ የሚጀምረው። ፖሊስ እንዳልጠራ እነሱም ያው ሁለት ሰዓት ሶስት ሰዓት ምናምን ቆይቶ ነው የሚመጡት። ምክንያቱም በጣም አስቸኳይ ጉዳይ አደጋ ምናምን emergency ከሆነ ነው እንጂ ለእንደዚህ አይነት ጉዳይ ፈጠን ብሎ አይመጡም። ተረኛ ፖሊስ አጋጣሚ ሲዘዋወር ከመጣና ካገኘ ነው እንጂ ደውለህ ብትጠብቅ ሁለት ሰዓት ሶስት ሰዓት ቆይቶ ነው የሚመጣ። ስለዚህ ያለኝ አማራጭ ሁለቱን ሰዓት እዛ ሜዳ ላይ ማለት store ምናምን ሱቆች ምናምን ድርጅቶች አሉ። ሰው ወዲህ ወዲያ ይራወጣል። ዝም ብዬ ወደ አንዱ ጠጋ ብዬ ሰዓቱን አሳልፌ ከዛ ቀኑ ደግሞ በማግስቱ እሁድ ነው። አጋጣሚ ደግሞ አረፋ ነበረ እና ከነጋ በኋላ ወደ ቤቴ አውቶቡሴን አግኝቼ ገባሁ። የገጠመኝ ነገር ማይረሳኝ ይሄ ነው እላለሁ። ማሻአላ ገጠመኝሁ በጣም ደስ ይላል። እንግዲህ ያው በጣም ያዝነናል። ምን ልበል ይታያቸው እንግዲህ ስንት ሰዓት ሙሉ ያኛው በስ እስኪመጣ ከሱፐር ማርኬት ወደ ሌላ ሱፐር ማርኬት ገበያ ወደ ሌላ ገበያ ሲገቡ እንግዲህ እንዴት ነው ሰዓት ብቻ ለመግዳት ሲባል ማለት ነው። ለማንኛውም ለኸይር ነው إن شاء الله تعالى። በመጨረሻም ለመላው የእስልምና እምነት ተከታዮች የምታሳልፈው መልእክት ካለ እድሉን እሰጥሃለሁ። እሺ፣ ስለተሰጠኝ እድል በጣም አመሰግናለሁ። ፈንኪም ሬዲዮ ሰራተኞች በሙሉ እንኳን ለ1439ኛው የረመዳን ጾም በሰላም አደረሳችሁ እና አላህ ይህንን ጾም በሰላም ጾሞ በሰላም የሚሸኝ ጾሙ ያለውን አጅር ሁሉ የሚያገኝ ከይር የሚሰራ ምንዳውን የሚያገኝ እርቅ የሚወርድበት ረመዳን አላህ ያርግልን። ጾማችንንም ሰላታችንንም ሁሉንም አላህ ይቀበለን፣ ዱዓችንንም አላህ ይቀበለን፣ አላህ ይቀበላችሁ እና ለሀገራችንም ለኢትዮጵያ ለሙስሊሙም አላህ ብርታቱን ጽናቱን ይስጣቸው፣ መስሩን ይስጣቸው። የታሰሩም ካሉ አላህ ያስፈታቸው። ዲናችንም አላህ ከፍ ከፍ ያርግልን። ድሉን ለኛ አላህ ያድርገው ላለው በተረፈ በይርጋለምና አካባቢው በአዋሳና አካባቢው ላሉ ጓደኞቼን ዘመዶቼ እንኳን አደረሳችሁ ለዚህ ለረመዳን ለተባረከ ወር አላህ እንኳን አደረሳችሁ። አላህ ደግሞ በሰላም ጾሞ የሚሸኝ አላህ ያድርጋችሁ እላለሁ። በመላው ኢትዮጵያ እና እንዲሁም በውጭው ዓለም ለሚገኙ ሙስሊሞች ሁሉ አላህ በሰላም ይህንን ረመዳን እንደተቀበልን በሰላም ኦመን በሰላም የምንሸኝ ያድርገን። የከርሞ ሰው ይበለን። ለከርሞም ረመዳን አላህ ያድርሰን እላለሁ። የፈንኪም ሬዲዮ አዘጋጆችም አላህ አጅራችሁን ከይር አጅራችሁን አላህ ይክፈላችሁ። የምትሰሩት ስራ በጣም በጣም የሚመሰገን ነው። በአላህ ዘንድም ምንዳ አለው፣ በሰው ዘንድም የሚያስመሰግናችሁ ነው እና አላህ ከእናንተ ጋር ይሁን። አላህ ብርታቱን ይስጣችሁ። እሰማለሁ አንዳንድ ችግሮችንም ተቋቁማችሁ መስዋዕትነት ከፍላችሁ ይህንን ለኡማው እንደምታዘጋጁ እሰማለሁ። ኢንሻአላህ እኛም ከጎናችሁ ነን። በማንኛውም በሞራልም ይሁን በሚቻለው ሁሉ ከጎናችሁ እንሆናለን። አብሽሩ፣ በርቱ፣ ወደኋላ አትበሉ እላለሁ። አየ ወንድማችን በሺር መሐመድ ጀዛኩሙላሁ ኸይረን። እንግዲህ ያው ውድ ጊዜህንም መስዋዕት አርግተህ ለዚህ ለመሰለ ቆይታ አብረህን እስካሁን ስለቆየ በቅድሚያ በአላህ ስም በመቀደል ደግሞ በፈንኪም ሬዲዮ አድማጮች ስም ከልብ አመሰግናለሁ። ላሁ ኸይረን። እሺ እንግዲህ ወንድም አብዲ ሸሪፍ እኔም ለተደረገልኝ የቃለ መጠይቅ ግብዣ እጅግ በጣም አመሰግናለሁ። አላህ ይስጥልኝ። ጀዛኩሙላህ ኸይር እና ስራችሁ ያው ቀደም ብዬ እንደተናገርኩት በጣም የሚያስመሰግናችሁ ስራ ነው። እንግዲህ ከአላህ ዘንድ ምንዳውን እናገኛለን ብላችሁ ነው እንጂ በራሳችሁ ወጪ ብዙ መስዋዕትነትን ማብራት ሲጠፋ ቤንዚል እየገዛችሁ እንደዚህ ህዝቡን ለማስደሰት የዳዋ ስራ እየሰራችሁ ነው። ስራችሁን አላህ ይቀበላችሁ። ረመዳን ያለውንም አጅር ሁሉ አላህ ይስጣችሁ እና ኢንሻአላህ እንግዲህ በዚሁ ቀጥሉ፣ በርቱ፣ ተበራቱ ነው የምላችሁ እና ለወደፊቱም ቢሆን እንግዲህ ያው በማንኛውም ለመሳተፍ እሞክራለሁ። የስራ ባህሬ እንግዲህ ተዘዋዋሪ ነው። አንዴ ቀን አንዴ ማታ የመስራት ሁኔታ አለ፣ ያለ መመቸት ሁኔታ አለ እና ቶሎ ብዬ ምላሽ ባለመስጠቴም በጣም ይቅርታ። ማስተንግዶ ላይ ነበርኩ። አጋጣሚ ትላንትና ማለት ነው አርብ ዕለት እኔ ቤት እንግዶች ነበሩ። በጣም ደስ የሚል ጊዜ ነው ያሳለፍኩት። ብዙ ሰዎች ቤቴ አፍጥረዋል። በዛ ምክንያት ነው ያልጠበኩት ከኢትዮጵያ የመጡ እንግዶች ነበሩ ሌሎቹንም እንግዲህ ጓደኞችም ተሰብስቦ እነሱን ለመቀበል በዛው እኔ ቤት አፍተር ዝግጅት ነበረ ቢዚ ሆኜ ነው በወቅቱ ቃለ መጠይቁን ባለመመለሴ ቅር እንዳለ ይገባኛል እዛ እንግዲህ አፉ በለኝ በተረፈ አላህ ይስጥልኝ ሰላም አለይኩም ወራህመቱላህ ወበረካቱ አየህ ወንድማችን በሺር መሐመድ ጀዛኩሙላሁ ኸይረን።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 ወንድማችን በሺር መሐመድን በአላህ ስም እንግዲህ ከልብ እናመሰግናለን። ላሁ ኸይረን እንለዋለን። ምክንያቱም በተለይ ወደ ምዕራባውያን ያሉ ሰዎች በስራ ቢዚ ናቸው። 24 ሰዓት ነው የሚሰሩት ቢባል የዋሸው አይመስለኝም እና እሱም ደግሞ ያለው አሜሪካ ነው። አሜሪካ ደግሞ የስራ ሀገር ነው ይባላል። በጣም በስራ ነው እንግዲህ ዘወትር ስራ ስራ ስራ ስራ ነው እና እሱም እንግዲህ እነዛን ስራ ተቋቁሞ ውድ ሰዓቱን ውድ ጊዜውን በመቆጠብ ለእኛ ሰጥቶን ይህንን የመሰለ ምርጥ ቆይታ አብሮን ስላደረገ እንግዲህ በአላህ እንዲሁም በእናንተ ውስጥም ከልብ አመሰግናለሁ። በተለይ ደግሞ የነገረን ወይንም ያው የገጠመው ነገር ገጠመኙ በጣም ታዝናናለች። በዚህ አጋጣሚ ደግሞ እኔ አንድ የሰማሁት ነገር ነበረ። ሰውየው ወደ አሜሪካ ይሄዳል። ወደ አሜሪካ ከሄደ ብዙም አልቆየም፣ ወደ አንድ ወሩ ነው ይባላል። እና ልክ ወንድማችንም እንዳለው እንግዲህ እዛ አካባቢ ሀገር ቤት ውስጥ እንደምናከብረው ነው የምናከብረው ብሏል። በዓላታችን ማለት ነው ሀገር ቤት የምናደርጋቸው ነገሮች ነው እዚህም ለማድረግ ምንጥረው ብሏል። እና አንዱ ታዲያ እንደዚሁ በዓል ይመጣና እንደተለመደው ዶሮ ለመስራት ፈለገ። ሀገር ቤት ውስጥ እንግዲህ እንደምታውቁት በዓል ምናምን ሲመጣ ዶሮ ወጥ ይሰራል እና እሱም በዓሉን ለማክበር ዶሮ መግዛት ፈለገ። ሰውየው እንግዲህ እንደነገርኳችሁ ገና አንድ ወሩ ነው ከሄደ። ከዛ ውጪ ደግሞ እንግሊዝኛ ቋንቋ እንደ ቁንጣ ያጥረዋል። ልክ እንደኔ ነው ማለት ነው። እና ዶሮ ለመግዛት ወደ ሱፐር ማርኬት ይሄዳል። ማርኬት ሲሄድ እዛ በኋላ chicken የምትለዋ ተጠፋበታለች ማለት ነው። ያው ዶሮ ማለት ነው chicken እና chicken ብሎ እንዴት ይጠይቅ? ሰውየው ደግሞ what do ምን ልስጥ ምን ትፈልጋለህ ምናምን ብሎ ሲያጣድፈው ሰውየው ታዲያ የአበሻ ልጅ አይደል እንዴ? የአበሻ ልጅ መች እንዲሁ ይሸነፋል? እንቁላል ስላስታወሰ እንቁላሉን አነሳና ምን አላቸው? where is this egg ብሎ ያው እሱ በተዘዋዋሪ ዶሮ ጠየቀ ማለት ነው። ያው ዶሮ መጠየቅ ነውና ብዙ ጊዜ ታዲያ ለስደት ሲኬድ ብዙ ገጠኝሞች አሉ። በተለይ ደግሞ በዚህ በቋንቋ አለመግባባት የተነሳ እንግዲህ ብዙ እንዲህ አይነት ነገር አስቂኝ ነገሮች ይከሰታሉ ማለት ነው። ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን አሁን በቀጥታ ወደ ዛሬው የመጨረሻው ፕሮግራማችን እናመራለን። ይህ ፕሮግራማችን እንግዲህ የረመዳን ፈትዋዎች ነው። ከወደ አድማጮች የተላኩ በርካታ ጥያቄዎች ነበሩ ከረመዳኑ እንዲሁ ከጾሙ ጋር በተያያዘ ማለት ነው እና እነዚህን ጥያቄዎች እኛ ወደ ኡስታዝ አህመድ አደም አድርሰን መልሱን ደግሞ እሱ ልኮልናል። ኢንሻአላ አሁን ይህን ፕሮግራም ሰምተን ተመልሰን እንመጣለን። አሁንም ቆይታችሁ ከኛው ጋር ይሁን። አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን ኢንሻአላህ ረመዳኑን ምክንያት እንግዲህ በማድረግ አንዳንድ አድማጮቻችን ጥያቄዎችን ልከው ነበረ እና በላኩ ጥያቄ ላይ እንግዲህ መልስ ፈልገው መልሱን እንድናቀርብላቸው ነው እንግዲህ ኢንሻአላሁ ተዓላ የጠየቁት። እኛ ደግሞ እነዚህኑ ጥያቄዎች ወስደን ለታላቁ መሻይኻችን ለታላቁና ተወዳጁ ኡስታዛችን ለኡስታዝ አህመድ አደም ጥያቄዎቹን አቅርበን ነበረ። ኡስታዝ አህመድ አደም ደግሞ ለቀረቡት ጥያቄዎች መልስ ሰጥተውበታል ማለት ነው ኢንሻአላህ። السلام عليكم ورحمة الله وبركاته الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى والصلاة والسلام على نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين أما بعد ይህ በተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራማችን ነው። የመጀመሪያው ጥያቄ የቀረበው መዲና ቢንት አማር ትባላለች። እሷም የጠየቀችው የተራዊሕን ሰላት ቤት መስገድ ይቻላል ወይንስ አይቻልም ይላል። ኡስታዝ አሕመድ አለም ደግሞ እንዲህ መልሰውታል። ተራዊሕ ሰላትን ቤት መስገድ እንዴት ይታያል? ተራዊሕን ቤት መስገድ ይቻላል፣ ምንም ችግር የለው። ولكن በላጩ መስጅድ ሄዶ ከሙእሚኖች ጋር በጋራ ቁርአን እየሰሙ መስገድና ዱዓቸውን መሳተፍ አሚን ማለቱ የተሻለ ነው። ሆኖም መስጅድ ሄዶ መስገድ ያልቻለ ሰው ወንድም ይሁን ሴት ቤት ውስጥ ተራዊህ መስገድ ይችላል። እንዴት ነው የሚሰገደው? ስንት ነው የሚሰገደው? የሚል ጥያቄም አለ። ተራዊህ የቻሉትን ያክል መስገድ ይችላሉ፣ ሁለት ሁለት ረካ ማለት ነው። ነገር ግን ነቢያችን አለይሂ ሰላቱ ወሰላም ሰግዶ የነበረው 11 ረካ ነው። ወላኪን እያንዳንዱ ረካ እጅግ በጣም ረዣዥም ሰዓቶችን እየቆሙ ርኩ እያደረጉ ስጁድ እያደረጉ ነበር የሚያሳልፉት። የቻለ ሰው በዚህ መልኩ አስረዝሞ የቆመ አስረዝሞ ርኩዕና ስጁድ እያደረገ 11 ረካ መስገድ የቻለ ሰው የሚመረጠው ይሄ ነው። ካልሆነ 21 መስገድ ይቻላል፣ 23 መስገድ ይቻላል፣ 40 መስገድ ይቻላል፣ 30 ምናምን መስገድ ይቻላል። ነብዩ አለይሂ ሰላቱ ወሰላም ሶላቱ ሌይሊ መትና መትና ብላ። የሌሊት ሶላት ሁለት ሁለት ሁለት ረካ ነው ብለው ሶላት ተራዊህ ከሌይል ነው የሚመደበው። አይ ጀዛኩም ኸይረን። የሚቀጥለው ጥያቄ ደግሞ እህታችን ፋጥማ መሐመድ ትባላለች። እሷም የጠየቀችው ሀይድ ላይ ሆኖ ቁርአንን በሞባይል ወይንም ጓንት ለብሶ መቅራት ይቻላል ወይንስ አይቻልም ይላል። የዚህን ጥያቄ መልስ ደግሞ ኡስታዝ አህመድ አደም እንዲህ መልሰውታል። አይ ጀዛኩም ኸይረን። ሌላኛው እህታችን ደግሞ ነው የጠየቀችው ሀሊማ አብዱራህማን ከምትባል እህታችን ነው። ጥያቄውም እንደዚህ ይላል። በዘንድሮ ረመዛን ዑምራ ማድረግ ፈልጌ ነበረ። እኔ ደግሞ ያለሁት ሳውዲ አረቢያ ነው፣ ከሀገር ውጪ ነው ያለሁት እና ብዙ ጊዜ ዑምራ ለማድረግ ከሙሕሪም ወንዶች ጋር ካልሆነ በስተቀር አይሆንም ይላሉ። እና ከአሰሪዎቼ ጋር አብሬያቸው እጄ ዑምራ ማድረግ እችላለሁ ወይንስ አልችልም የሚል ጥያቄ ያቀርባለች። ኡስታዝ አህመድ አለም ደግሞ ጥያቄውን እንዲህ ይመልሶታል። በመጀመሪያ ደረጃ አሰሪዎች የስጋ ዝምድና ኖሯቸው መሕረም እስካልሆኑ ድረስ አንዲት ሴት ከአሰሪዎቿ ባዕድ ከሆነ አሰሪዋ ጋር ለዑምራም ይሁን ለሌሎች ጉዞዎች ከተማን ለቃ መሄድና መሳፈር አትችልም። እዚህ ጥያቄ ላይ በተጠቀሰው መሰረት ከተገደደች ግን ላ ዩከልፍ ላሁ ነፍሰን ላ ውስዓሃ የተኛዋንም ነፍስ አላህ ተባረከ ወተዓላ ከአቅሟ በላይ አያስገድዳትምና ከአሰሪዎቿ ጋር መሳፈር ትችላለች። ፈልጋ ሳይሆን ተገዳ ነውና ያደረገችው። እነሱ ሂዲ ብለው እንኳ ባያስገድዷት ቤት በመቅረቷ ለህይወቷ ምትሰጋ ከሆነ መሄድ ትችላለች። ይህንንም ኢብኑ ዑተይሚንን ጨምሮ ሌሎችም ዑለሞች ጠቅሰዋል። ኢነማ የሚከለከለው በራሷ ፍላጎት በራሷ ምርጫ መሕረም ከማይሆናት ባዕድ ሰው ጋር ለዑምራ ብላ መጓዙ ነው የሚከለከለው። ነቢያችን አለይሂ ሰላቱ ወሰላም በአላህና በመጨረሻው ቀን የምታምን ሴት ያለ መሕረም አትጓዝ ብለዋል። ለዑምራ ከሆነ ለሐጅ ከሆነ ችግር የለውም። ብዙ ሴቶች አብረው ካሉ ችግር የለውም። መንገዱ ሰላም ከሆነ ችግር የለውም አላሉ። የተኛውን መልኩ ሴት ልጅ ያለ መሕረም መሳፈር አትችልም። ያለችበት ቦታ ሰላም ካልሆነና ለህይወቷ መሰጋ ከሆነ ወይም ደግሞ እስልምናዋን በሀገሯ ማከናወን ካልቻለች ብቻ ነው ሴት ልጅ ለብቻ መሰደድ የምትችለው። ዑምራም ይሁን ሐጅ ሴት ልጅ ላይ ዋጅብ የሚሆነው ሐጅ የሚያስደርጋት ዑምራ የሚያስደርጋት የቅርብ ረዳት የሚሆን መሕረም ወንድ ካላትም መሕረም ሊሆን የሚችለው ደግሞ አባት፣ ባል፣ ወንድም ልጅ፣ አያት፣ አጎት፣ የወንድም ልጆች እነዚህ ናቸው። እነዚህ ከሌሉ ሐጁም ይሁን ዑምራው በጊዜው መተግበሩ ዋጅብ አይሆንባትም። እስክታገኝ ትጠብቃለች። ካላገኘችና ሳታደርግ ከሞተችም በንያዋ ኢንሻአላህ ተዓላ አጅር ታገኛለች። አሁን ግን እየተደረገ ያለው ያውም ሱና ለሆኑ ለሁለተኛ ለሶስተኛ ዙር ላይ ዑምራዎች ነው። ሴቶች ከሴቶች ጋር ተሰብስበው ሌላ ጊዜ ደግሞ ከአሰሬ ጋር እያሉ የሚሄዱ ያለው ይህ ስህተት ነው። አላህን ልንፈራ ይገባናል። አየህ ጀዛኩሙላሁ ኸይረን። የሚቀጥለው ጥያቄ ደግሞ እህታችን ፋጡማ መሐመድ ትባላለች። እሷም የጠየቀችው ሀይድ ላይ ሆኖ ቁርአንን በሞባይል ወይንም ጓንት ለብሶ መቅራት ይቻላል ወይንስ አይቻልም ይላል። የዚህን ጥያቄ መልስ ደግሞ ኡስታዝ አህመድ አደም እንዲህ መልሰውታል። ይህን አስመልክቶ ሁለት ጥያቄዎች ቀርበዋል። ቁርአንን በጓንት መቅራት ይቻላል ወይ፣ ቁርአንን በሞባይል መቅራት ይቻላል ወይ የሚል ጥያቄ ቀርቧል። የከለከሉ በርካታ ዑለሞች አሉ። ነገር ግን ራጅሑ ከማስረጃ አንጻር ጠንካራው ሐይድ ላይ ያለች ሴት ቁርአን ብትቀራ ምንም ችግር የለውም። በባዶ እጇ ከመያዝ ተጠንቅቃ ጓንት አድርጋ ታዲያ ደግሞ በኮምፒውተርና በሞባይል ላይ የተጫነን ቁርአን ወይም ደግሞ ሌላ ሰው የገለጠላት ቁርአን ብትቀራ ምንም ችግር የለው። አስተማሪ ሆናም ይሁን ሐፍብ ሆና እንዳይረሳትም ብላ ይሁን እንደዚሁ ቁጭ ብላ ለዒባዳ ለመቅራትም ይሁን ቁርአን ብትቀራ ምንም ችግር የለው። ሐይድ ላይ ያለች ሴት ቁርአን አትቅራ ብለው ነቢ አለይሂ ሰላቱ ወሰላም አልከለከሉም። ሶላት አትስገድ ብለው እንደከለከሉት ሁሉ ማለት ነው። ሆኖም የተሻለው ከማስረጃ አንጻር ጠንካራው ሐይድ ላይ ያሉ ሴቶች ቁርአን መቅራት ይችላሉ። በባዶዎቻቸው እንዳይነኩ የሚችሉትን ሁሉ ጥንቃቄ አድርገው ይቅሩ እንላለን። ረመዳን ላይ በተለይ የዒባዳ ወር ነው፣ የቁርአን ወር ነውና ሀይድ ላይ ነኝ ብለው ቁርአን ከመቅራት ወደ ኋላ ሌሎ አይገባቸውም። አየ የዛኩሙላ ኸይረን። አንድ ዘህራ የምትባል እህታችን ደግሞ እንደዚህ ብላ ጠይቃለች። ሰላቱ ተራዊህ መስጊድ ሄጄ ሙሉውን ከነዊትሩ አብሬያቸው በጀማዓ ሰገድኩ። ከዛ በኋላ ደግሞ ቤት ብቻዬን ሌሊት ላይ መስገድ ስለፈለኩኝ ሰላቱን እንዴት ነው ማድረገው? አሁንም ውትሪውን ደግሜ መስገድ አለብኝ ወይንስ የለብኝም የሚል ጥያቄ ነበረ። ኡስታዝ አህመድ አደም ደግሞ እንዲህ መልሰውታል። መጀመሪያ ላይ ተራዊህ ሰግዳለሁ፣ ውትሩንም አብሬ ሰግጄ ኋላ ላይ ተነስቼ ሰግድ ደግሞ ለይል በመሰግድበት ጊዜ ዊትሩን መድገም እችላለሁ የሚል ጥያቄ ነው። በአንድ ሌሊት ሁለት ዊትር እንደሌለ ነቢዩ አለይሂ ሰላቱ ወሰላም ተናግረዋል። ላ ፊ ሌሊትን ብሏል። በአንድ ሌሊት ሁለት ዊትር የለም ብለዋል። ሆኖም መጀመሪያ ዊትር የሰገደ ሰው ኋላ ላይ ተነስቶ ሁለት ሁለት ረካ ቢሰግድ ምንም ችግር የለም። ሁለቴ ዊትር መስገድ አይቻልም ነው እንጂ የተባለው መጀመሪያ ዊትር የሰገደ ሰው ተነስቶ ኋላ ላይ መስገድ ከቻለ አይስገድ ተብሎ አልተከለከለም። ዊትሩን እንዴት ያድርገው የሚለውን በተመለከተ የተወሰኑ ዑለሞች መጀመሪያ የሰገደው ዊትር ይበቃዋል፣ ኋላ ላይ ሁለት ሁለት ረካ ብቻ ይስገድ ብለዋል። ሌሎች ዑለሞች ደግሞ ዊትሩን ጥንድ ያድርገው ብለዋል። መጀመሪያ ዊትር ከሰገደ ኋላ ላይ መነሳትና መስገድ ከቻለ አንድ ነጠላ ይስገድና ከፊተኛው ቅድም ከሰገደው ነጠላ ቁጥር ተደምሮ ጥንድ ይሆናል። ከዛ በኋላ የቻለውን ያክል ሁለት ሁለት ረካ ከሰገደ በኋላ የሶላታችሁን መጨረሻ ዊትር አድርጎት የሚለውን ፈዲላ ለማግኘት አንድ ነጠላ ሰግዶ ዊትር ያደርገዋል። የፊቱን ዊትር አፍርሶታልና ያሉ ዕለሞች አሉ። እንደ ሁኔታው ሁሉም ይቻላል ማለት እንችላለን። ኢማሙ ሶላት ተራዊሕን እስኪያጠናቀቅ ድረስ አብሮ መስገድ ሌሊቱን በሙሉ ሲሰግዱ እንዳደሩ እንደሚቆጠር ነቢ ዓለይሂ ሰላም ወሰላም ተናግሯል። ኋላ ላይ ተነስቶ መስገድ የፈለገ ሰው ሁለት ሁለት ረካ ያደረገ መስገድ ይችላል። ሀየ ጀዛኩሙላሁ ኸይረን። እንደገና ዘይባ ሻፊ የምትባል እህታችን ደግሞ እንደሚከተለው እንግዲህ አንድ ጥያቄ አቅርባለች። ጥያቄዋ ደግሞ ካሁን ቀደም ሀይድ ሲመጣብኝ ግፋ ካለ እስከ አራት እስከ አምስት ቀን ነው የሚቆይብኝ። አሁን ግን እስከ 15 ቀን እየቆየብኝ ነውና እንዴት ነው ጾም ብጾም እንዲሁም ሰላት ብሰግድ ሕክሙ ምን ይሆናል ብላለች። ይህንንም ጥያቄ እስተዋጣ አህመድ አደም መልሰውታል። ሀይድ ሲሆን ሳምንት ብቻ ነበረ የሚቆይብኝ። አሁን ግን 15 ቀን አልፏል፣ አልቆምም። ሶላቴን፣ ጾሜን እንዴት ላደርግ የሚል ጥያቄ ነው። የሀይድ ወይም የወር አበባ ደም በሽታው፣ በከለሩ፣ በሁኔታው ይታወቃልና የወር አበባ ደምን መስፈርቶችን፣ ምልክቶችን ያሟላ ደም እስከፈሰሰ ወይም እስከወረደ ድረስ ሶላትና ጾምን ማቆም ግዴታ ይሆናል። የወር አበባ ደም እየወረደ ሶላት መስገድ፣ ጾም መጾም ሐራም ነው፣ ወንጀል ነው። የግድ ሁሌም ሰባት ቀን ብቻ ነው የሚፈሰው ማለት አይደለም። አንዳንዴ ሊቆይ ይችላል። አንዳንዴ ከሰባት ቀን በላይ ሊወርድ ይችላል። ራሱን የቻለ ከዚህ አያልፍም ተብሎ የተገደበለት ጊዜ የለም በሸሪዓችን። አብዛኛውን ጊዜ ሰባት ቀን ብቻ ሊፈስ ይችላል። ሌላ ጊዜ ስድስት ቀን፣ አልፎ አልፎ ደግሞ በጣም ከበዛ 15 ቀን ሊቆይ ይችላል ተብሏል። የፍቅህ ክታቦች ላይ እንደተጠቀሰው ከዛም በላይ ሊቆይ ይችላል። ሀያም ቀን ሊቆይ ይችላል። ኢነማ ላ ዩጥቢቁ ሸህረ ኩለሁ ወሩን ሙሉ በሙሉ የወረደ አይቆይም ነው እንጂ የተባለው በወር ውስጥ ለሀያም ቀን ይቆይ ለሀያ ሁለትም ቀን ይቆይ የወረባ ደም ምልክት እስከያዘ ድረስ ሶላትና ጾምን ማቆም ሌሎችንም በሐይዱ ምክንያት የሚከለከሉ ነገሮችን መከልከል ግዴታ ይሆናል። ከዛ በኋላ የቆየውን ያክል ጊዜ ቆይቶ ሴት ልጅ ከወራባ ደም ስትጠራ የሚታየው ምልክት ከታየ ታጥቦ መስገድ ግዴታ ይሆናል። የወራባ ደም ሲቆም የሚታየው ምልክት እስካልታየ ድረስ የሚወርደው ደምም የወረባ ምልክቶችን የወረባ ደሞችን ምልክት እስከያዘ ድረስ መሰበርና መታገስ ያስፈልጋል። ወሩ ሙሉ የወረደ እንደሆነ እንደዚሁ ደግሞ የወረባ ደም ምልክት ከሌለው የበሽታ ደም ሊሆን ይችላልና ይሄኔ የወረባ ደም ሳይሆን የበሽታ ደም ነውና መጨረሻ ላይ አንዴ ጋላን ታጥቦ ከዛ በኋላ መዝገድ ይቻላል። እያንዳንዱ ሶላት ውዱ ማድረግ ግዴታ ነው አይደለም። በዕለሞች መሃል ኺላፍ አለበት። በላጩ እያንዳንዱ ሶላት እስትንጃና ውጡ ማድረጉ የተሻለ ነው። ከተቻለና የማይከብድ ከሆነም በየመሃሉ ገላ እየታጠቡ መስገዱ የተሻለ ነው። ግዴታ የሚሆነው ትጥበት ሐይዱ ሲቆም ያለው ትጥበት ብቻ ነው። ብዙ ጊዜ ለእንዲህ አይነት የወር አበባ ደም መዛባት ሰበብ የሚሆነው የእርግዝና መከላከያ መድኃኒቶችን መውሰድ ነው። ሌላ ጊዜ ደግሞ ጉዳትና ስራ መብዛት ሊሆን ይችላልና እንደዚህ ኢባዳን ለማዛባት ሰበብ የሚሆንን ነገር ከማድረግ ጥንቃቄ ማድረግ ያስፈልጋል። የተከሰተና በጣም ያደናገረንም እንደሆነ ወደ ሐኪም ቤት ጎራ በማለት ይህ የወር አበባ ደም ነው ወይስ የበሽታ ደም ነው ብሎ በምርመራ ማጣራቱ የተሻለ ነው እንላል። አይ ጀዛኩም ላሁ ኸይረን። እንደገና አንድ ዘኪያ አህመድ የምትባል እህታችን ስሑር እየተበላ አዛም ቢል ምን ማድረግ አለብን የሚል ጥያቄ አቅርባለች። ይህም ጥያቄ እንዲህ ተመልሷል። ሱር የተበላ አዛም ቢል ምን መደረግ አለበት? አዛን እንደሰማን ማቆም ነው የሚጠበቅብን። ልክ መግረብ አዳን ሲል እንደምናፈጥረው ልክ ሱብሒ አዳን ሲል ወይም የፈጅር ወቅት ሲገባ ምግብ ማቆም መጠጥ ማቆም ይወጅብብናል። አንዳችሁ የበላ ሳለ ወይም እየጠጣ ሳለ አዳን ቢሰማ የያዘውን ሳይጨርስ አያቆም የሚል ሐዲት አለ። ይህን ዑለሞች በብዙ መልኩ ፈስረውታል። በላጩና የተሻለው ልክ አዳን ሲል ጎህ ሲቀድ መብላት መጠጣትን ማቆም ነው። አዳን እየሰሙ ወይም ፈጅር መግባቱን እያወቁ መብላት መጠጣቱ ስህተት ነውና መታቀብ ይኖርብናል። ይህ ጀዛኩም ላ ኸይረን። እንደገና ሙጃሂዲን ሁሴን የተባለ ወንድማችን እሱም አንድ ጥያቄ ልፎልናል። አንድ ሙሳፊር ጾሙን ቢበላ ነው ወይንስ ባይበላ ነው የሚመረጠው ብሏል። እስቲ ኢንሻአላህ ይህንንም ሼኹ እንዲመልሰውልናል። ሙሳፊር ቢበላ ነው የሚሻለው ወይስ ቢጾም ይላል። እንደ ሁኔታው መጾሙ የሚቀለው ከሆነ መጾም ይሻላል። መብላቱ የሚቀለው ከሆነ መብላት ይሻላል። በነቢዩ ዘመን ሰለላሁ ዐለይሂ ወሰለም ሶሐቦች መንገድ ላይ ሆነው ከነቢ ጋር የበሉም አሉ የጾሙም አሉ። ጾሙ የሚጎዳው ከሆነ ማፍጠሩ የተሻለ ነው። ከነቢ ጋር አለይሂ ሰላም ጉዞ የሄዱ ሶሐቦች አንዱ በጣም ደክሞት ሶሐቦች ከበውት ያናፈሱለት አይተው ይህ ምንድን ነው ብለው ነቢ ሰለላሁ ዐለይሂ ሲጠይቁ በጾሙ ምክንያት ደክሞት ወድቆ ነው ሲባሉ መንገድ ላይ መጾም መልካም አይደለም ብለዋል። ለእንዲህ አይነቱ ሰው ለሚደክመው ሰው ብለው ዕለሞች ፈስረውታል። የማይደክመው ሰው ከሆነ መጾም ይችላል። የሚደክመውና የሚከብደው ሰው ከሆነ መብላት ይችላል። ኋላ ላይ ፈጥኖ ቀባ ማውጣት ይጠበቅበታል። ስለዚህ በላጩ በጥቅሉ መጾም ነው ወይም ደግሞ አለመጾም ነው አንልም። እንደ ግለሰቡ እንደ ሁኔታው ይለያያል። አይህ ጀዛኩም ላ ኸይረን። ጥያቄያችንም አሁንም ቀጥሏል። ጀሚላ ሙሜ ትባላለች ሌላዋ ጠያቂያችን። እሷ ደግሞ ነፍሰ ጡር ነኝ ወደ ሆስፒታል ሄጄ ተመርምሬ ነበርና ዶክተሮቹ እንዳትጾሚ ብለውኛልና ይሄ ከሸሪያችን አንጻር ሕክሙ ምንድነው ብላለች። ኢንሻአላህ ሼኹ ደግሞ እንዲህ መልሰውታል። ነፍስ ጡር ነኝ፣ ዶክተሮች አትሱኝ ብለውኛል። ምንድነው ነው የሚጠበቅብኝ የሚል ጥያቄ ነው። ነፍሰ ጡር የሆነች ሴት መጾም የሚከብዳት ከሆነ መብላት ትችላለች። ዶክተሮች አትጾሚ ቢሏትም ባይሏትም ማለት ነው። እሷ በራሷ መጾም ይከብደኛል አልችልም ካለች፣ እንደዚሁ ደግሞ ለራሷ ወይም ደግሞ ለጥንሱ ከሰጋች ጾሟን ማፍረስና መብላት ትችላለች። ምንም ችግር የለውም። وعلى الذين يطيقونه فدية طعام مسكين የሚለው የቁርአን ውስጥ ይካተታሉ። ወከዛ አብዱላህ ብን አባስ አብዱላህ ብን ዑመር ከቤተሰቦቻቸው መሃል አንዷ ነፍሰ ጡር ከሆነች ወይም አጥቢ ከሆነች አንተ ምን الذين قال الله فيهم وعلى الذين يطيقونه فدية طعام مسكين የሚለውን ያነቡላቸውና እንዲበሉ ያደርጓቸው እንደነበረ ተነግሯልና የምታጠባ ሴት እንደዚሁ ደግሞ ነፍሰ ጡር የሆነች ሴት መብላት ይችላሉ። የማይከብዳቸው ከሆነ ቢጾሙ የተሻለ ነው። ከሙስሊሞች ጋር የተከበረውን የረመዳንን ወር ጾመው ቢያሳልፉ የተሻለ ነው። የሚከብዳቸው ከሆነ ወይም ደግሞ የማይችሉ ከሆነ ረመዳን ላይ ይበሉና ችግሩ እንደተቀረፈ ከረመዳን በኋላ የበሉባቸው ቀኖችን ቀዳ ማውጣት ነው የሚጠበቅባቸው። ከቀዳ በተጨማሪ ከፋራ አለ የለም በዕለሞች መሀል ኺላፍ ያለበት ሲሆን ግልጽ የሆኑ ደሊሎች የሚያሳዩት ጾሙን ብቻ መክፈል እንደሚጠበቅባቸው መሆኑም በእርግዝና ምክንያትም ይሁን በማጥባት ምክንያት ጾም የፈቱ ሴቶች ችግሩ ከተቀረፈ በኋላ ቀዳ ማውጣት ብቻ ነው። ያፈጠሯቸው ቀኖችን መክፈል ብቻ ነው የሚጠበቅባቸው። አይ ጀዛኩም ላሁ እንደገና ሌላኛው እህታችን በድሪያ ሙሳ ትባላለች። እሷም ጥያቄዋን እንዲህ ብላ አቅርባለች። ጾመኛ ሆኜ አስር አካባቢ ሀይድ መጣብኝ እና ሀይድ ስለመጣብኝ ይህ ጾም ሕክሙ እንዴት ይሆናል? ጾሙን እንደዛው መጨረስ አለብኝ ወይንስ ጾሙን መፍታት አለብኝ? ከዛ ውጪስ ቀዳ ይኖርብኛል ወይንስ አይኖርብኝም ብላለች። እስቷት አህመድ አለም ደግሞ መልሰውታል። ረመዳን ላይ ከዙህር በኋላ ወይም ከአስር በኋላ መግሪብ አዛኒል አካባቢ ሀይድ ብታይ ያንን ቀን እንዴት ታደርጋለች? ጾማ ትወላለች ወይስ እንዴት ነው የምታደርገው? ጀዛኩሙላህ ኸይረን የሚል ጥያቄ ሲሆን ሀይዱና የወሊድ ደም ላይ ያሉ ሴቶች መጾም አይችሉም። መጾምም ሐራም ይሆንባቸዋል። የጾሙ እንደሆነም ጾሙም ትክክል አይሆንም፣ በመጾማቸውም ወንጀለኛ ይሆናሉ። ኋላ ላይ ቀዷ ማውጣት ይወጅብባቸዋል። ሐይዱ የቀኑ ጅምር ላይ የሚምጣ መሀል ላይ የሚምጣ መጨረሻ አካባቢ ላይ የሚምታ በቀኑ ክፍለ ጊዜ ፀሐይ ከመጥለቋ በፊት ሐይድ ካየች አንድ ሴት ጾሟ ተበላሽቷል። ከብሁር በኋላ የሚሆን ከዓስር በኋላ ወይም ደግሞ መግሪብ አዛን ሊል የተወሰኑ ደቂቃዎች ሲቀሩት ሐይዷ ከመጣ ሐይዱ መምጣቱ ብቻ ጾሙን ያፈርሰዋል። እኩለ ቀን ላይ ወይም ከአሱር በኋላ ሀይዱ ከመጣ የተቀረውን ሰዓት በጾም ማሳለፍ አለባት ወይስ መብላት ትችላለች? መብላት ትችላለች። ማዳም ጾሟ እስከፈረሰ ጾሟ እስከፈረሰ ድረስ ዝም ብለሽ ከምግብ ታቀቢ አንልም። ጾሟ ፈርሷልና መብላት ትችላለች። ጾሙ ከመፍረሱ ጋር ከምግብ ታቀበሽ ወይ አንላትም። አይ ጀዛኩም ላ ኸይረን። አሁንም ጥያቄው ቀጥሏል። ሌላዋ ጥያቄያችን ኢክራም አብዱ ሰመር ትባላለች። እሷም ለፍጡር ጥቂት ሰዓቶች ሲቀሩ ገላን መታጠብ ይቻላል ወይ ብላለች። እንሻላ ይህ ጥያቄ እንግዲህ በባለፈው የሻህሩ ረመዳን ፕሮግራማችን ላይ አስተዋጽ አቡ ሀይደር አስተምሮ ነበረ። ምናልባት እህት ሳታደምጥ ቀርቷ ይሆናል። ለማንኛውም ጥያቄሽን አስተዋጽ አህመድ አደም እንዲህ ይመልሰዋል። ለፍጡር የተወሰኑ ደቂቃዎች ሲቀሩት መታጠብ ይቻላል ወይ? ረመዳን ላይ በቀኑ ክፍለ ጊዜ የትኛውም ሰዓት ላይ ገላን መታጠብ ይቻላል። ጠዋት ከሆነ ችግር የለውም፣ ከሰዓት ከሆነ አይቻልም የሚል ነገር ከነቢዩ አለይሂ ሰላቱ ወሰላም አልተነገረንም። ለመታጠብ ከተገደዱ አሊያ ደግሞ መታጠብ ካስፈለገ ለንጽህና የሚሆን ሰውነትን ለማቀዝቀዝ ጠዋትም ይሁን ከቡህር በኋላም ይሁን ከአሱር በኋላም ይሁን ማንኛውም ሰዓት ላይ ገላን መታጠብ ይቻላል። እንደዚሁ ደግሞ መጉመጥመጥም ይቻላል። በውዱ ሰዓትም ይሁን ከውዱ ውጪ ማለት ነው። የተከለከለው ሲጉመጠመጡና አፍንጫ ውስጥ ውሃ ሲያደርጉ ጾመኛ ከሆኑ በጣም ወደ ውስጥ ማስገባቱን ነው ነቢዩ አለይሂ ሰላቱ ወሰላም የከለከሉት እንጂ መጉመጥመጥና አናት ላይ ውሃ ማፍሰስ ሰውነትን በቀዝቃዛ ውሃ መታጠብ በረመዳን የትኛውን ክፍለ ጊዜ ላይ አይከለከልም። መፋቂያም እንደዚሁ ከሰዓት ከሆነ መፋቂያ አይቻልም የሚሉ ሰዎች አሉ። ራጅሑ ትክክለኛው መፋቂያ በየትኛውም ወቅት ላይ መጠቀም ይቻላል። አይ ጀዛኩም ላሁ ኸይረን። እንደገና ሌላው ጥያቄያችን ጀማል አብዱራህማን ይባላል። እሱም ለተራዊህ ሰላት በአቅራቢያ ወይንም በጎረቤት ያለውን መስጊድ ትተው ራቅ ብሎ ወዳለ መስጊድ ሄዶ መስገድ ይቻላል ወይንስ አይቻልም ብሏል። እስቶት አሕመድ እንዲመልሰውታል። የተራዊህ ሶላት ለመስገድ ከአካባቢ የሚገኙ መስጅዶችን ትቶ በጣም ርቆ መሄድ እንዴት ይታያል? አካባቢ ላይ ያለው መስጅድ በሱና የሚሰግድ ከሆነ በላጩ እዛው መስገድ ነው። አካባቢ ላይ ያለው መስጅድ በሱና የማይሰግድ ከሆነ አንዳንድ ሙኻለፋዎች ካሉበት አሊያ ደግሞ ጀማዓ ከሌለው ትንሽ ራቅ ብሎ ወደሚገኝ መስጅድ ሄዶ መስገድ ይቻላል። የአካባቢ መስጅድ ላይ ምንም ችግር ሳይኖርበት ራቅ ያለ ቦታ ላይ ሄዶ መስገዱ ሶላተል ጀማዓንም እንድናሳልፍ ሰበብ ይሆናል መንገድ ተዘጋግቶ። እንደዚሁ ደግሞ የአካባቢውን መስጅድ ያለበቂ ምክንያት ጥለው በሚሄዱበት ጊዜ የኢማሙን ቀልብ መስበርም ይሆናል። የአካባቢ ሰዎችንም መኻለፍና ውስጥ ላይ ቅሬታ እንዳለ ማሳየት ይሆናልና ምንም አይነት ምክንያት ከሌለ እዛው መስገዱ የተሻለ ነው። የሚቀራው ቁርአን ምን እንደሆነ ሳያውቁ ድምፁ ስለሚያምር ብቻ 30 እና 40 ኪሎ ሜትር እየተጓዙ ሶላተል ዒሻን የሚያሳልፉ ሰዎች አሉ። ይሄ ከሱና የሚጋጭ አካሄድ ነው። የተኛውን ቦታ ላይ በሱና የሚሰገድ ከሆነ ቅርብ የሆነው መስጊድ ላይ ገብተን እንስገድ። ምናልባት አካባቢ ያለው መስጊድ ለጀማዓ የማይመች ከሆነ በሱና የማይሄዱ አካሄዶች የሚንጸባረቁበት ከሆነ አንጻራዊ ርቀት ወዳለው ቦታ ሄደን መስገድ ምንም ችግር አይኖረውም። የጀዛኩም ላ ኸይረን። ሌላው ጥያቄያችን ደግሞ ፉአድ መሐመድ ነው። እሱም ዘካ የወጀበበት ገንዘብ አመት ሊሞላው ሁለትና ሶስት ቀን ሲቀረው ለሰው ብናበድር ምን ይሆናል ህክሙ እንዴት ነው ብሏል። ጥያቄው እንዲህ ተመልሷል። ዘካ የወጀበበት ገንዘብ አመት ሊሞላው ሁለት ቀን ሲቀረው ለሰው ብናበደር ዘካ ይወጅብበታል ወይ የሚል ጥያቄ ነው። በመጀመሪያ ደረጃ ንያ ነው የሚታየው። ያበደሩት ከዘካ ለመሸሽ ከሆነ በየትኛውም መልኩ ዘካው አይቀርም። ከዘካ ለመሸሽ ሳይሆን እንደዚሁ ሳያስቡት ሁለት ሶስት ቀን ሲቀረው ወይም ደግሞ ወር ሲቀረው ሳምንታት ሲቀሩት የሆነ ሰው ቢበደር የተበደረው ሰው ገንዘቤን ስጠኝ በተባለ ሰዓት የሚሰጥ አይነት ሰው ከሆነ አው ተበድሮም ቢሆን ባለ ገንዘቡ ዘካ ያወጣበታል። ብድር የወሰደው ሰው ስጠኝ እንደተባለ የማይመለስ ከሆነ ገንዘቡ ምንም ያክል ጊዜ ይቆይ፣ ባለቤቱ ጋር ሲመለስ የአንድ ዓመት ዘካ ያወጣበታል። ወላሁ ተዓላ አለም። ለዛሬ በዚህ እናበቃለን። ኢንሻአላህ ሰለላሁ ወባረከ ዐላ ዐብዲሂ ወረሱሊሂ ሙሐመድ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። بسم الله الرحمن الرحيم الحاقة ما الحاقة وما أدراك ما الحاقة كذبت ثمود وعاد بالقارعة فأما ثمود فأهلكوا بالطاغية وأما عاد فأهلكوا بريح صرصر عاتية سخرها عليهم سبع ليال وثمانية أيام حسوما فترى القوم فيها صرعا كأنهم أعجاز نخل خاوية فهل ترى لهم من باقية فهل ترى لهم من باقية وجاء فرعون ومن قبله والمؤتفكات بالخاطئة فعصوا رسول ربهم فأخذهم أخذة روابية اللهم صل على محمد وآل محمد يا مسلمين صلوا عليه ሰለላሁ ዐለይሂ ወሰለም አሁንም በድጋሚ ተመልሰን መተናል። ክብራትና ክብራን የፈንኪም ሬዲዮ አድማጮቻችን እየተካተላችሁ ያላችሁ ዘወትር ለተውድ ከፈንኪም ስቱዲዮ በቀጥታ የሚተላለፍላችሁን ልዩ የረመዳን ዝግጅታችን ነው። ቀደም ያለው የረመዳን ፈትዋ ፕሮግራም እንግዲህ ይህን ይመስላል። ኡስታዝ አህመድ አደምን ጀዛኩሙላሁ ኸይረን ብለናል። አላህ እሱንም ረጅም እድሜ ሙሉ ጤና ማለቂያ የሌለው ዕልም ይስጠው። ከረመዳኑ ጋር እንግዲህ ተያይዞ የቀረቡትን ጥያቄዎች በእንዲህ አይነቱ መልሶልናል። አድማጮች እንግዲህ ከዚህ ፕሮግራም ብዙ ነገር እንዳወቃችሁ ብዙ እውቀቶችንም እንደቀሰማችሁ ተስፋ እናደርጋለን። ኢንሻላህ አድማጮች ደግሞ ያው ጥያቄ ካላችሁ አሁንም በጽሁፍ ሆነ በድምጽ ብትልኩልን እነዚህን ጥያቄዎችን ወደ ኡስታዝ አህመድ አደም አድረሰን መልሶቹን ይዘንላችሁ የምንመጣ ይሆናል ማለት ነው። ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን ለዛሬ ይዘንላችሁ የመጣ ነው የዕለተ እሁዱ ልዩ የረመዳን ዝግጅታችን ይህን ያደመጣችሁትን ይመስል ነበረ። በፕሮግራሙ እየተዝናናችሁ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ኢንሻላህ በፕሮግራሞቻችን ላይ ያላችሁን ማናቸውንም አስተያየት በዋትስአፕ በቴሌግራም እንዲሁም በፌስቡክ አድራሾቻችን ብትሰጡን በደስታ የምንቀበል ይሆናል ማለት ነው። እናንተ ፕሮግራሞቻችንን አድምጣችሁ የምትሰጡን አስተያየት ለፕሮግራሞቻችን መጎልበትና ማደግ እንዲሁም መለወጥ ከፍተኛ አስተዋጽኦ ስላለው አስተያየቶቻችሁ አሁንም እንዳይለዩን እያልን አላህ ከፈቀደ በዕለተ ሮቡ መደበኛ ፕሮግራማችን ዳግም ተመልሰን የምንገናኝ ይሆናል። የዛሬውን ፕሮግራም እየመራው እያስተናገድኩ እስካሁን ድረስ አብሬያችሁ የቆየሁት እኔ ወንድማችሁ አብዲ ሸሪፍ ኑር ነበርኩኝ።